أعوذ بالله السميع العليم من الشيطان الرجيم <clears throat> ألم تر إلى الذي حاج إبراهيم في ربه ألم ترى የሚለው ቃል በመጣ ቦታ አለም ተዓለም እንደማለት ነው በመሰረቱ ረአ ቢማዕና አሊመ ይመጣሉ ሆይን ማለት ነው እና ረእይ አልበሰርና ረእይ አልበሲራ በመባል ይከፈላል አይን በገሃድ የሚታዩ ነገሮች ላይ ያው በቀጥታ ይተረጎማል ማለት ነው አታይም ወይ ይላል ማዕናዊ በሆኑ ነገሮች ላይ ደግሞ አታቅም ወይ ያው በህሌና አትደርስበትም ወይ ለማለት አለም ينتهي علمك ألم تر إلى الذي حاج إبراهيم في ربه نبي الله إبراهيم خليل الرحمن عليه الصلاة والسلام በጊዜያቸው በጣም ወገደኛ የሆነ ጥላት ነበራቸውና ያንን እብራሂምን በጌታው ጉዳይ ጠንክሮ የተከራከረውን ሰውዬ ሁኔታ አየህን ስለሱ ግንዛቤ ያለህ ደረሰህን ማለት ነው እንግዲህ ያው ከታሪክ ማህደር ነው እነሱ ያለፉበት ብዙ ሺህ አመታት ቆይቷል አሁን ያሉ ሰዎች ወይም በነቢዩ ጊዜ አለይሂ ሰላቱ ወሰለም ይህ አያት በሚወርድበት ጊዜ የእብራሂምና የተቃዋሚያቸው ክርክርና ፍጥጫ ባይን የሚታይ አይደለም ብዙ አመታት አልፎታልና ማለት ነው ግን ስለዛ ታሪክ የደረሰ ነገር አለ ወይ አወቅኮይ ለማለት ነው አወቅኮይ በሚል መልክ መጠየቁ ደግሞ ሊያሳውቃቸው ስለፈለገ ጉጉት እንዲያድርባቸው ነው አንድ ሰው አንድ ሊነግረ የፈለገውን ነገር በቀጥታ እንዲተባለፎ ካልከው ብሎ ከነገረ እንዱ በቀላሉ ያልፋል አህም የሆነ ነገር ማለት ነው ግን በጥያቄ መልክ ዛሬ የተከሰተውን ነገር ሰማ እንዴ ከሚለ ጊዜ ጠቅ ትላለህ ማለት ነው ትኩረት ይሳባል ምንድነው እሱ ትልና ሀሳብ ተሰብሰብ አድርገህ ያን ነገር ከልብ እንድታዳምጠው ያደርጋል ማለት ነው ስለዚህ በጣም ጠቃሚና ጥሩ ትምህርት ያላቸውን ታሪኮች አላህ አለም ተረ በሚል ቃል ነው የሚከፍታቸው ማለት ነው አታውቅም ስለዚህ ጉዳይ ወይስ አወቅን የደረሰ ነገር አለ ሲባል ጠብአን ከዛ በፊት ማንም ሰው አልነገራቸውምና አዲስ ነገር እንደሆነ ይሰማቸዋል ያነ ምንድነው እሱ እኔ የታወኩኝ አንተ ታልነገርከኝ በስተቀር እንዲህ አይነት ጥልቅ የሆኑ ታሪኮችን ከምን ያምጥቼ ነው ላውቅ የምችለው ብለው ሀሳባቸውን ሰብሰብ አድርገው እንዲያዳምጡ ለማድረግ ነው ማለት ነው ለኛም እንደዛው ነው ያው ያልሰማነውን ነገር እንደዚህ የተባለውን ነገር አየህን ወይ ሰማህነ ተብሎ በሚጠየቅ ጊዜ ያ ነገር እንዳልሰማን እየታወቀ ከልባችን እንድንሰማና ትኩረትና ክብደት እንድንሰጠው የሚጠቀምበት ያቀራረብ ስልት ነው ማለት ነው እና ነብዩላህ ኢብራሂም እንደሚታወቀው እንግዲህ አቡል አንቢያ በመባል ይታወቃሉ የበርካታ ነብያት አባት ናቸው ምንጭ ናቸው እንደገና ደግሞ ኢማሙል ሁነፋ የሚባላሉ የጸጥተኛዎቹ መሪዎች ሁሉ አርአያ ምሳሌ ይባላሉ የታላቆች ሁሉ ታላቅ ማለት ነው አላህ ሰጥቷቸዋል እና ከዛም በላይ ደግሞ ከሌሎ ረህማን የራህማን ልዩ ወዳጅ በመባልም ይታወቃሉ ወተፈዘላሁ ኢብራሂም ኸሊላ እንዳለው ማለት ነው ሆኖም ግን የሁሉ ክብርና ማዕረግ ቢኖራቸውም ኢብራሂምን በጊዜያቸው እንዳንድ ተራ ሰው በተለያዩ ባለጌዎች ብዙ ችግር ያጋጥማቸው ነበረ ማለት ነው ስለዚህ ካጋጠማቸው ችግሮች አንዳንዶቹን ይጠቁመናል ማለት ነው አንድ ሰው ተልቅ ሆነ የአላህ ወዳጅ ሆነ ማለት ሁሉ ነገር እንደፈለገው አማረ ሰመረ ማለት አይደለም ታላቅ የሆነ ሰው በዛ በደረጃው ልክ ነው ፈተናው የሚከብደው ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰላም ምን አሸድ الناس በልያ ተብለው በተጠየቁበት ጊዜ አልአንቢያ አሉ ثم الامثل فالامثل እና በላ ፈተና የሚበዛባቸው ከሰዎች መካከል ታላላቆቹ ሰዎች ናቸው ከነዛም ነብዮችን በተለይ አሉ እና ከዛ ከነሱ ደረጃ ደግሞ እየቀረበ በመጣ ቁጥር እንደ የፈተና ድርሻውም እንደዛው ተዋረድ ይሆናል እና ነብይ ተራው ነብይ ከሆነ እንደ ተራ ይሆናል በጣም ታዋቂና ገናና የሆነ ታሪክ ያለው ከሆነ ግን ፈተናው ያድርስ ነው ብዙ ወጣውረድና ከላዎችን አልፎ ነው ለትልቅ ደረጃ የሚበቃው ማለት ነው ስለዚህ ተብሎ በጣም ታዋቂ የሆኑት ነብዮች ፈተናቸውን ስታየው ሱብሃንአላህ መሬት እንኳን የማይችለው ነው የሚያሰኝ ሆኖ ታገኛለህ ማለት ነው እብራሂም ከነዛ አንዱ ናቸው ዋነኛው ከነ ህይወታቸው እግራቸው ተጠፍንጎ ታስሮ አይናቸው እያየ ወሳት ጋማ የተወረወሩ ናቸው ማለት ነው እና ይሄንን ያደረገው በግዚያቸው የነበረው አምባገነን ኑምሩድ ይባላል ከባቢል በኢራቅ ሀገር የነበረ የዘመኑ ሀያል ነበር ኑምሩድ ወይም ኑምሩድ በዳልም በዳለም ይሆናል ማለት ነው ሁለት አይነት አጠራራለሁ ኑምሩድ ኢብኑ ከነዓን የነብዩላህ የኖህ የልጅ ልጅ ነው ለማለት ነው ሶስተኛ ወይም አራተኛ ልጅ ምን በእንግሊዝ ከዛ ቤት ወጥቶ ይሄ አይነት ሙጅሪም ሆነ ማለት ነው ሄዳው ባላህ እጅ ነውና ابراہیم ደግሞ የጣዖት ሊያስተባባሪ ልጅ ናቸው ያዘር ልጅ ማለት ነው ይخرجል ሀየ من መይት እንዳለው የጣዖት ዋና ሸሪካ አከፋፋይ የነበረው ሰውዬ ልጅ ነብዩ ሙርሰል ሆነ ማለት ነው የኖህ የልጅ ልጅ የሚባለው ደግሞ የጣዖት ሆነና በዚህ መካከል የተካሄደውን ፍጥጫ እና ፍትጋ ነው አላህ የሚገልጽልን ባጭሩ ማለት ነው ናባቢል በኢራቅ ሀገር በደቡብ አካባቢ የምትገኝ ከተማ ነበረ የዛ ጊዜ ዋና መናገሻ ከተማ ነበረ ዛሬ እንደ ተራ መንደር ናት ምንም ቦታ የላትም ማለት ነው ከዛ አካባቢ ላይ አድርጎ መንበሩን ዓለምን በጣም አንቀጥቅጠው ከሚገዙት ሀያል አንዱ ነበረ ይሄ ሰውዬ ማለት ነው እና በጣም ታላቅ ነው እሱ ደግሞ አላህ ታላቅ ጥላት ጣለበትና በሁለቱ መካከል የተደረገው ፍጥጫ ትልቅ አስደራሽ ነበረ እና ለኢብራሂምን መጀመሪያ እሱ ጌታ ነኝ ለማለት እያሽኮበኮበ ነበረ እንደ ፍራውን ማለት ነው እና እንዳውም የፍራውን አራያው እሱ ነው እሱ በሩን ስለከፈተለት ነው እኔ ስለምን አልሞከርም ብሎ ስራውን እንደውም በተወሰነ ደረጃ ተሳክቶለታል የኛው ቁድዋ ነው ማነው ግን በሙከራ በቀላሉ ነው የከሸፈው ማለት ነው ስለዚህ እሱ ጌታ ነኝ የንጉስነቱን ጉዳይ የመግዛቱን የፖለቲካ ስልጣኑን እንደፈለገ ዘውሮታል ዓለምን አንቀጥቅጦታል ግን በዛ ሁኔታ ላይ ያለ አላህ ኢብራሂምን ሲልካቸው በአካባቢ ችግር ተፈጠረበት ማለት ነው ይህን ችግር በቀላሉ ለእንግዲህ ለመቆጣጠርና ለማስተንፈስ ሞከረ ግን አልተቻለም ማለት ነው መጀመሪያ ኢብራሂም ሰማያትና ምድርን የፈጠረ ኃያሉ አላህ ነው ስለዚህ ሌሎች ሁላችንም ባሪያዎች ነንና ለአንድ ጌታ ብቻ ማደርና እሱ ማገልገል አለብን የሚል ጥያቄ ይዘው ሲነሱ እሱ ደግሞ ተዛሬ ተነገ ጌታ የሚባል ጭራሽ የለም አያስፈልግምም እኔ ነኝ ጌታችሁ ለማለት እያሽኮበኮበና ጥሩን እያዘጋጀ ያለ ይህ ችግር ተፈጠረበት ማለት ነው ያነ እብራሂም ቢያስፈራራ ቢያባብል ቢያግባባ ከአላማቸው ፍንክች የሚሉ ሆነው አልተገኙም ማለት ነው እና ከነ ህይወታቸው ያው ሰዓት እንዲማገዱ ያደረጋቸው እሱ ነው መጀመሪያ የታወት አምልኮት ነበረ የደራው ለህዝቡ በሙሉ በተለያዩ ታወቶች ተጠምዶ ነበረ የገዛ አባታቸው አዘር የታወቱ ዋና ሊያከፋፋይ ነበር ማለት ነው ታባታቸው ነው የጀመሩት ነገሩ እየሰፋ ሲሄድ ያ ወደ ባለስልጣናት ደረሰ ማለት ነው ያነ እሱ ሰው የነገር ይቅርብ ብሎ ቢመክራቸውና ቢያስጠነቅቃቸው የጌታ ትእዛዝና ግዴታ ስለሆነ የሚተውት ነገር አልሆነም ማለት ነው ቅራኔው እየከፋና እየተራዘመ ሄደ ያነ እሳቸውም ደግሞ ለአንድ በአንድ ፊቱ ይለይለት ብለው የዛ የሽርክ ማዕዘናት የነበሩትን ጣዖታቶች ቤተ መቅደስ ገብተው በአንድ ጊዜ በጠልቆ ሰባብረው ደብዛቸውን አጠፉ ማለት ነው ያኔ ማን ነው ይሄን ወንጀል የፈጸመው ተብሎ እንትል ወዲያው ተቆማ ወደ እሳቸው አመራ እሳቸው ተያዙ ለምርመራ ቀረቡ በዚህ ፊት ከነ ህይወታቸው እንዲቃጠሉ ውሳኔ ተሰጠባቸው በዛ መሰረት እግርጃቸው ታስሮ በሰንተር ተራ ተራራ በመሰለሳት ጋማ ላይ ተወረወሩ ማለት ነው ግን ያ ሁሉ ጥረት ተደርጎ በከንቱ የሀገር እንጨት አለቀ እንጂ አላህ ወዳጁን ሊያስነካ አልፈለገም ላ ያናሩ ኩኒ በርደ ወሰላመን አላ ኢብራሂም አንቺ እሳት አደብድጂ የኔን ወዳጅ እንዳትነቂ በማለት ትእዛዙን በመስጠቱ ለሳቸው ጨስ የሆነላቸው መዝናኛ ሀዲቃ ሆነ ማለት ነው በሰማይ ላይ በአካባቢ ለስንት ማይል ተራሪዎች አሞራዎችና አዋፎች ሲበሩ የሰዓቱ ልሳን ከአየር ላይ እየጠለፈ እንደ ማግኔት ይጨምራቸው ነበር ይባላል እብራሂም ግን እዛ መካከል ቁጭ ብለው ጌታቸውን ይዘክሩ ነበር እንኳን እሳቸውን ቀርቶ ልብሳቸውን አልነካም እና ያደረገው ነገር ቢኖር የታሰሩበትን ገመድ ፈቶላቸዋል ገመዱ ስለተበላ ማለት ነው ከዛ ውጭ ምንም ነገር የለም ያ ለስንቱ የቀናት ለተቀን ሲግም ቆይቶ አገሩ ሁሉ እሳት መስሎ ግሞ በመጨረሻ ፉሙ ልክ የደም ባህር ይመስላል ማለት ነው አሸጋሪ ሲታይ እዛ መካከል ያቸው ቁጭ ብለው ይታያሉ ነጭ ልብሳቸው ለብሰው ጌታቸውን እየዘከሩ እና ابراہیم አለ አልሞተም በሚባል ጊዜ ሰው ማመናቃተው ንጉሱም ሲሰማ እንዴት ሊሆን ይችላል አለ አለ እዛ እየተንቀሳቀሰ ሲሰግድ እያየ ነው ነው ይላሉ ማለት ነው ይሄ ገራን የተራራ ላይ ሆኖ ወጠራቸው ابراہیم አሁን አንተ ነው እዛ ያለው ሲላቸው አሁን እኔ ነኝ ታዲያ ሌላ ማን አለ እዛ አካባቢ ይሉታል ማለት እዛ ጊዜ ምን አለ ኢነ ረበከ አለ አንተ ጌታ እውነትም በጣም ከባድ ነው ሱብሃንአላህ የፖለቲካ በሽታ የለከፈው ሰው የፈለገው ታምር ቢያይ አይዋጥለትም ግን ሳያስበው ስሜቱን ተናገረ ሊያምን ፈልጎ ሳይሆን ማለት ጌታ እውነትም ታላቅ ነው ይህን ጉድ እንደዚህ ሆኖ የሚያድን ይሄማ ታለባ ወይኒ ለው ቀርቡ ለሁል ቁርባን አለ ተስልም አድንግዲህ ስለታውት አንድ ነገር ሲፈጠር ታውት ቁርባን ማቅረብ ነው የለመዱልማ እንደሚባለው ጌታ በጣም ታላቅ ነውና ይሄ ታምር በአገራችን ስለተፈጸመ ለጌታ ቁርባን ላቀርብ ፈልጋለሁ ይላቸዋል ላይቀበሉ ሚንካል ኢላ አንተ ስለም እና ቁርባንህን የሚቀበለ ተሰለምክ ነው አሁን በሽርክ ላይ በኩፍር ላይ ያለ ብታቀርብም አይቀበልህም ሲሉት ይቀበል አይቀበል የራሱ ጉዳይ እኔ ግን በአገሬ ላይ የተከሰተ ታሪክ ስለሆነ መታሰቢያ ማድረግ አይቀርም ማለት ነው በዛ መሰረት ብዙ ሰንጋዎችን አርዶ ትልቅ ድግስ ደግሶ ለዛ ታሪክ መታሰቢያ አደረገ ይባላል ከዛ ከተመለሱ በኋላ እንደገና አሁንም ክርክሩ ቀጠለ ማለት ነው ያን ጉዳይቱ ሱባን ከዛ በኋላ ነው እንደዚህ የሚያደርገው ደግሞ ማለት ነው ያንን እንግዲህ ሰዎችም የህዝቦችም ሆነ እሱ ባለስልጣናት በሙሉ ይሄን ጉዳይ ያየሰው በእውነቱ ወዳውኑ ማመን ነበር የሚጠበቅበት ግን ጥቅም የለመደ ሰው አያድርስ ነውና ይህን ነገር ተተቀበልኩኝማ እኔ ያው እሱ ባመጣው ስርዓት ህዝብ ሊጠማኝ ነው ስልጣኔን ላጣ ነው በሚል ስጋት እስከመጨረሻው ድረስ መፋለምን መረጠ ማለት ነው ከዛ ክርክር ለክርክር አቀረባቸው አንተ ጌታ እንግዲህ አለ ትላለ ካለ የት ነው እሱ ያሳየን ይላቸው ጀመር ማለት ነው ያቱ ድርኩል አብሳር ወይ ድርኩል አብሳር ቢሉ እሱም ይገባው ነገር አይደለም ጌታ ሁሉን ነገር ያያል ይቆጣጠራል እሱን ግን የፍጡር አይን ሊያይ አይችልም በፍጡር አይን ለከታየ ፍጡሮች ራሳቸው ይበላሻሉ የአላህን አዘማ የአላህን ግርማ በዚህ በደካማ የፍጡር አይን መለካት አይቻልም ቢሉት አይ ስለሌለ ነው ካለ ምንም ችግር አለ ለምን አንሞክርም እያለ ይደነፋ ጀመር ማለት ነው እና አንተ ጌታ ምን ይመስላል ምን ያክላል እያለ የተለያዩ ጥያቄዎችን ሲያወርድባቸው እሳቸው ያው የአላህን Subhanahu Wa Ta'ala ክብር ጠብቀው እሱ በሚፈልገውና በሚጠይቀው መልክ ሳይሆን ተጨባጩን ሁኔታ ያስረዱታል ማለት ነው አለም ተረ ኢለ الذي حاج ابراهيم في ربه في وجود ربه وماهيته ጌታ እውን አለ ካለ የት ነው ያለው ሲያሳየን ምን ይመስላል ለምንስ ቢያንስ ድምፁን አያሰማንም እያለ በጥያቄ ያዋክባቸው ነበር ማለት ነው ይሄንን ያደረገው ለምንድን ነው አላህ አን አታሁ አላሁል ሙልክ ታላቅ ግዙፍ የሆነ ስልጣን አላህ ስለሰጠው ነው ማለት ነው እንግዲህ ሰዎች ጥጋብ ሲሰማቸው ማንንም አይፈሩም ማለት ነው ከላ ኢነል ኢንሳነ ለየጥጋ አራው ስተግና እንዳለው ከሁሉ በላይ ሆኖ ካየ አንድ ሰው ሁሉ ነገር እኔ ባደርገው እችላለሁኝ ማን አለብኝ የሚል ስሜት ያጠቃዋል ማለት ነው ቁጥሮችን ተቆጣጥሯል እንደፈለገ እንደበግ እየነዳ ያመሳቸው ነው ከዚህ በኋላ ደግሞ ፈጣሪ የሚባለውም ነገር የለም ካለ ለምን አይመጣም የት ነው ያለው እያለ ይደነፋ ጀመር ማለት ነው እና ابراہیم ይሄ ነገር አለማየት ብቻ እንደ ህጃል ልትወስደው አይገባህም ማየት ጌታ ፈቃዱ ስላልሆነ ነው ይፈልግ ኑሮ ሊያሳይ ይችል ነበረ ግን የሚታየው ሁሉ ጌታ አይደለም እነሱ እንግዲህ የሚፎካከሩት የኛ አምላኮች ጣዖቶች ይኸው ተደርድረው ይታያሉ በመቅደስ ላይ ለምን አንተስ ጌታ እንደዚህ በአደባባይ አይታይም እያሉ ነው የሚታየው ሁሉ ጌታ ሊሆን አይችልም ያልታየ ሁሉ የለም ማለት አይቻልም ይህ አካሄድ ልክ አይደለም ብለው ሊያስረዱት ቢሞክሩ እሱ ግን አውቆ ሸፈኛ ስለሆነ ይህንን እንግዲህ ውዥንብሩን እየቀጠለ ሄደ ማለት ነው ኢብራሂምን ውሸታም ለማስተኛት እና ይሄ ያደረገበት ምክንያቱ አላህ ስልጣን ስለሰጠው ነው እኔ ራሴን ያባለኩት ማለቱ ነው የማይገባውን ስልጣን አላህ ስላሸከመው ፍጥረታትን በሙሉ ስለተቆጣጠረ ከይ በላይ ማን አለብኝ ብሎ በጥጋብ ነው እንደዚህ እሚያኘው አልበለዛ አቅሙን ባሳውቀው ኑሮ እንዲህ ሊል ባልቻለ ነበረ ማለቱ ነው ለፊትና ነው አላህ ማንንም ነገር የሚሰጠው ሀብትም ሲሰጥህ ስልጣንም ሲሰጥህ ጉልበትም ሲሰጥህ እውቀትም ሲሰጥህ እያንዳንዱ ፈተና ነው ይሄን ነገር በአግባቡ ፈንዱራ كيف تعملون እንደሚለው የፈተን ጸጋ በአግባቡ ጌታን አሽከረ አንዴ ትጠቀምበታለህ ወይስ ደግሞ በዛ ጥጋብ ተሰምቶ እንደገና ዛብ ለቀህ ወደ የዘለ ትሰበራለህ ይፈትነ ነው ማለት ነው እና አላህ ስልጣን የሰጠው ሰው ያንንም ያህል ስልጣን የሰጠው ሰው ለኔ ያደረገውን ማን አደረገለት ጌታዬ ብሎ ከማንኛውም ሰው የበለጠ ጌታን አመስጋኝና አገልጋይ መሆን ሲጠበቅበት እሱ ግን እኔ በሰጠው ስልጣን ለጥጋብ ተወጥሮ ነብየን መቆሚያ መቀመጫ አሳጣ በክርክር አዋከበው ይላል ማለት ነው ያኔ ኢብራሂምን ባላቅማቸው ለመቋቋም መሞከር ስላለባቸው ይብቃለ ኢብራሂም እዝኩር ይብቃለ ኢብራሂም ኢብራሂምን በበኩሉ ለተነሳው ጥያቄ መልስ ለመስጠት እንዲህ ማለቱን አውሳ ይላል ኢብራሂም ምን አሉ ረቢ الذي يحيي ويميت ያንተ ጌታ ማን ነው ምንድነው የሚያለው የት ነው ያለው የሚሉ ጥያቄዎችን ሲደረድር እሳቸው ምን አሉ የኔ ጌታ الذي يحيي ويميت አሉ በአለም ላይ ያሉ ፍጥረታቶችን ይሄው የሚያደርጋቸው ነው ያልነበሩትን በየለቱ እየፈጠረ ይሄው የተለያዩ ስፍር ቁጥር የሌላቸው ነፍሳትና እንስሳትን ታያለህ እነዚህን ሁሉ ህይወት የሰጣቸው የኔ ጌታ ነው አሉት እንደገና አጀሩ የደረሰበትን ደግሞ ሙታን ያደርገዋል በየቀኑ ያው ሰው ይሞታል እንስሳት ይሞታል እነዚህ ሁሉ የሚሞቱ ሁጥሮች በጌታ የትእዛዝ እኮ ነው ጌታ ባይገላቸው ኑሮ ህይወትን ጠልቶ መሄድ ማይች ነበረ በማለት ለመልስ ለመስጠት ሞከሩ ማለት ነው ያኔ ጎበዙ ምናለ ከሳቸው ጥያቄ በመነሳት እንደገና ውዥንብሩን ቀጠለና قال አነ ወህይ ወኡሚት እና መህያው ማድረግና መግደል ከሆነ የጌታ መስፈርት መለኪያው ይህንማ እኔም አደርገዋለሁ አይደለም እንደ አለ ማለት ነው ደግነቱ አነ الذي احيي واميت አለ ማለት ነው አላህ ይዞበት ነው እንጂ ከባለጋ አይቀር የሚሻለው ይሄ ነበር አነ الذي احيي واميت አንተ እኮ ጌታ የምትለው የማይታየውን ጌታ ነው እንጂ ያው ይሰጣል ህይወት ይሰጣል የሞት ይገላል የምትለኝ ይሄው ህይወት ያላቸውን ሁሉ እኮ ህይወት የምሰጣቸው የሚሞቱትንም እንዲሞቱ ማደርገው እኔ እኮ ነኝ ቢልኑሮ ችግሩ የበለጠ የከፋ ነበረ ማለት ነው ወደ መሸነፉ አይቀርም ዝናብ ያዘበትና እኔ ነኝ ፍጥረታትን ህያውና ሙታን ማደርጋቸው ማለት ሳይደፍር ገና ጅመራ ላይ ስለሆነ ድፍረቱ አነሰው ምናለ አነ ወህይ ወኡሚቱ አነ ከመን አለ በሙሻረካ ማለት ነው እሱ ይሄንን ካደረገ ማለት ነው በመሰረቱ ማድረጉን ተቀበለ ማለት ነው በከፊልም ቢሆን ያንተ ጌታ ያውና ሙታን የሚያደርግ ከሆነ እኔም እኮ አደርጋለሁ አለ ተፎካካሪ ሆኖ ቀረበ ማለት ነው የሚደረገው ሁሉ እኔ ነኝ የማደርገው ቢል ኑሮ ግን ችግር ነበረ ማለት ነው ምክንያቱም ለተራው እንደ እኔ እሱን በጣም ሱልጣኑ ሙጥለቅ ሆኗል ልክ ነበር ሱልጣኑ ገደብ የለሽ ነበረ ማለት ነው ሁሉን ነገር በአካባቢ የተከሰተውን ነገር ሁሉ እኔ አድርጌ ነው እኔ ወስኜ ነው እያለ ህዝቡን እንደፈለገ ገርቶታል ህዝቡ ላይ አንድ ነገር የፈለገውን ከተናገረ ተቀባይነት ያገኛል ማለት ነው እብራሂም ግን ገና አጃቢ የላቸውም ተቀባይ የላቸውም ብቻቸውን ነው ያሉት ማለት ስለዚህ ሁሉን ነገር ያው ማደርገውና ምገለው እኔ ነኝ የሚለውን አላህ ዘጋበት አልደፈረም እንግዳውሳ ያንተ ጌታ ያው የሚያደርግና የሚገል ከሆነ እኔም ይሄው አደርጋለሁ እገላለሁ ባለ ቀለል ባለ መልኩ ቀረበ ማለት ነው ከዚያ በኋላ እንደ ጥያቄውን እንግዲህ እየተራዘመ ሊሄድ ነው ማለት ነው እሱ በመጠኑም ቢሆን ከጌታ ጋር ራሱን ተፎካካሪ አደረገ ያንተ ጌታ ይሄው የሚያደርግና የሚገል ከሆነ እኔም በተመሳሳይ መልኩ ይሄንን ማድረግማ እችላለሁ ይሄን ማድረግ ከሆነ ጌታ ያስተኛው እኔ ይሄንን አደርጋለሁ አይደለም እንዴ ለምን ጌታ አትለኝም እንደማለት ሆነ ማለት ነው ያነ ኢብራሂም እንግዲህ አይን ያወጣ ባለጌ መሆኑን ተረዱ ማለት ነው እና ይህን ሰውዬ ከዚህ በበለጠ መፈናፈኛ በሌለው ጥያቄ መጠፍነግ አለብኝ ብለው ወሰኑ ማለት ነው ምክንያቱም አሁን ዶሮ ክሻ ሆነ ነገሩ ማለት ነው እሳቸው የኔ ጌታ ያው ያደርጋል ይገላል ሲሉ እኔም እኮ ያው አደርጋለሁ እገላለሁ የሚል መልስ አመጣና አባባሉንም የበለጠ ለማረጋገጥ ለማስመሰል ከስር ቤት ሁለት እስረኞችን ጠራ ጠራና አንደኛውን አሁን ረችኑ ብሎ ትዛዝ ሰጠ አንደኛውን ደግሞ ነጻ ልቀቁት አለ ማለት ነው ይሄው አለ እነዚህ ሰዎች መጀመሪያ ሁለቱም ተመሳሳይ ወንጀል ሰርተው ነበር ሁለቱም ወዲያው ሞት ይፈረድባቸዋል ተብሎ ሲጠበቅ ነበረ አሁን ግን ሁለቱም የሚያስገድል ወንጀል ሰርተው ነበረ ይህንን ነፃ ለቅቄዋለሁኝ ይሄው ሞታ ፋፍ ላይ ተደረሰ በኋላ ነፃ መውጣቱ ማለት ያው ማድረግ ማለት ይሄ ነው አለ ሙኻለጣ አጅብ የሆነ ያኛው ደግሞ ያው እንደ ተጠበቀው ሞተ ስለዚህ የፈለኩትን ገላለሁ የፈለኩትን አድናለሁ ማለት ይሄ አይደለም እንዴ አለ ማለት ነው ይሄ ግን ጋበይነቱን የሚጠቁም ነገር ነው አሁን እሱ ኢብራሂም ያሉት በእያንዳንዱ ሰው ላይ ሲፈልግ ህይወት ይሰጣል የኔ ጌታ ሲፈልግ ህይወቱን ይቀማዋል ነው እሱ ግን አንዱ ሰው በህይወቱ እንዲከተል ነው ያደረ የፈቀደው ማለት ነው እንጂ አዲስ ህይወት የሰጠው ነገር የለም ያኛው ደግሞ የሚሞተው ሰው ሰው መግደል ያለ ነው ምን ጊዜም ቢሆን ማሞ የሞት ስልጣን መወሰንና መግደል የተለያዩ ናቸው መግደል ማንኛውም ተራ ሰው መግደል ይችላል አላህ ቀደር ነው የሚገልጽ ግን እሱ ይህን ነገር ያዋጣኛል መስሎት ውዥንብር ለመፍጠር ብቻ ህዝቡን ለማደናበር ይህንን መከራከሪያ ሲያቀርብ ሲያው በዚህ መልክ እንግዲህ እኔ አንተ አይደለህም እገሬ ነው ብልዬ መፋተጉ አያስፈልግም ሌላ መፈናፈኛ የሌለው ጥያቄ ለምን አላቀርብለትም አሉና ጥያቄያቸውን እንደገና ሊቀይሩ ነው በሚቀጥለው እንመለሳለን ወሰለላሁ ዐለይሂ ወሰለም ነብይ ወአለይሂ ወሰለም بسم الله بسم الله ብስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱልላህ እንደገና ተመልሰናል እና ኢብራሂም እና ኑምሩዝ በተራራ ክርክር ላይ እንዳሉ እያለ ነበረ ነው አሁንም እየቀጠለ ነው نبي الله ኢብራሂም خليل الرحمن ከዛ ከሳት ጋማ በጌታቸው ፍቃድ ከዳኑ በኋላ እንደገና ወደ ስራቸው በመመለስና ቀንደኛው ጥላታቸው ጋራ በመፋጠጥ ስለ ጌታ ክርክር ቀጠሉ ማለት ነው እሱ ከኔ በስተቀር ጌታ የለም የሚል ፋይል ይዞ እሳቸው ደግሞ የለም አንተንም እኔንም ሌሎችንም የፈጠረ የማይታይ የማይለይ ኃያል ጌታ አለ እንጂ በሚለው ሁኔታ ላይ ክርክራቸው እየተጧጧፈ ነበረ ማለት ነው። አሁን መጀመሪያ የኔ ጌታ ማለት በአለም ላይ ያሉ ፍጥረታቶችን ህይወት የሰጠና ያስገኘ እንደገና ደግሞ እያንዳንዳቸው ቀጠሮ ሲደርስባቸውና እድሜያቸው ሲጠናቀቅ በሞት የሚወስዳቸው ነው ብለው ሲቀርቡ እሱ ደግሞ ይሄማ ከሆነ የጌትነት መለኪያው እኔም እኮ ያው ማድረግ መግደል ይችላልው ብሎ ሁለት እስረኞችን አንጥቶ አንዱን በመልከክ ሌላውን በመግደል አባባሉን ለማረጋገጥ ሞከረ ማለት ነው ያን በሚያደርግበት ጊዜ ኢብራሂም እንደገና ሌላ ተዛ የጠነከረ ጥያቄ በማቅረብ መልሰው ችግር ላይ ጣሉት ምን አሉት ቃለ ኢብራሂም <clears throat> ربي الذي قال ابراهيم فان الله ياتي بالشمس من المشرق قالوا እንግዲህ በጥያቄው ክርክሩን ቀጥልበት ካል እኔው ሌላ ጥያቄ አለኝ አሉት ማለት ነው እሱ ምንድነው የኔ ጌታ እንደሚታወቀው ረብል ዓለሚን ማለት ፀሐይን በየማልዳው ሁልጊዜ ጧት ጧት ከምስራቅ በኩል ይዞ የሚመጣ ነው የፀሐይን ብርሃን ለዓለም የሚያበረክት ጌታ ነው አሉ ታቲ ቢሃ ምን المغرب ስለዚህ አንተ የሱ ተፎካካሪ ከሆንክ ያው የሱ ተቃራኒ እርምጃ መውሰድ ትችላለህ ማለት ነው ይችን ነገ ጧት በማልዳ እንደተለመደው በምስራቅ በኩል የምትመጣውን ፀሐይ እስቲ ኢንሻአላህ ነገ አንተ በተራስ በምዕራብ በኩል ይዘህልን ትመጣለህ አሉት ማለት ነው እንግዲህ በምስራቅ በኩል የሚያመጣው የተለመደው የኔ ጌታ ነው በዛ ከመጣ ማንም አያገባውም አንተ ግን ተመሳሳይ ኃይል ካለህ የጭን ፀሐይ በምዕራብ በመንጣት በምስራቅ በመንጣት ፈንታ በምዕራብ ይዛት ትመጣለህ ነገ ጠዋት የሚል ጥያቄ ያቀረቡለት ማለት ነው አላህ ዘጋበት አሁንም ለሙሻገባ ሰው ግርግር ለመፍጠር ከፈለገ የመከራከር ፍንጭ ነበረው አሁንም ማለት ይችል ነበረ ለመዋሸት እና ምን ማለት ይችል ነበረ ለአንተ አላወቅም እንጂ ቆጣጣ ተምስራቅ ማመጣት እኔ ነኝ ቢል ምን ይሆን ነበረ ሶሎሞን ሸታግሬ ይልንታ ከለለው እኔ እኮ ነኝ የማመጣው ማን አለህና ማለት ይችል ነበረ ለዚህ ህዝቡ ያጨበጭብለታል ስድጋፍ አለው ግን አላህ አወረውና እዚህ ላይ ፈቡይተ ለዚ ሊሆን ነው ጭራሹን እንዳውም የሚለውን አጥቶ ወክ ብሎ ቁጭ አለ ነው የሚለው ምን المشرق ተወደ ምስራቅ በኩል ጌታዬ የኔ ጌታ ያመጣታል ፀሐይን ፈቲ ቢያ አንተ ቢደውሪክ አንተ ደግሞ በተራህ ነገ ጧት ምን المغرب ከምዕራብ በኩል ይሆናል የምታመጣት ይሉታል ፈቡይተ ለዚ ከፈር ይህ ካዲ የሆነ ሰውዬ በዛ አስደንጋጭ ጥያቄ ልቡ ተወግሮ ወክ ብሎ ቆመ ባለበት ይላል ማለት ነው እና አህለል ባጢል ያው ይጨረጨራል ግን ብዙ ጊዜ ብዙ መራመድ አይችልም ጠንካራ ተከራካሪ ካገኘ በተለይ ስንዝር ሊሄድ አይችልም ማለት ነው እና እሱ ያቀረበው ሙከራ በቀላሉ ከሸፈበት በሁለተኛው ጥያቄ ላይ ጭራሽ የሚለውን አጥቶት ጠጣለ ማለት ነው ፈጎይታ ማለት ደንግጦ አይኑ ፈቶ ተፈገጦ ቁጭ አለ ማለት ነው والله لا يهدي القوم الظالمين አላህ እንዲህ አይነቶችን ግፈኛ ሰዎች ቀጥተኛውን መልስ አይመራቸውም እና ያው ለፈተና ለማዋረድ ያህል እንዲሞክሩ ያደርጋቸዋል እንጂ ብዙ ሊራመዱና ውጤት ሊያመጡ አይችሉምና በዛ መሰረት እንደተለመደው እሱ ብዙ ሊከራከራለሁ ብሎ ሲያስብ በዚህ ወሳኝ በሆነ ጥያቄ ወደ አሁኑ የሚለውን አሳጣው ኢብራሂም ይላል እና ይሄን ሁኔታ ሰማህና አወቅኮይ ይላቸዋል ይህ ተመሳሳይ ጥያቄ ከቀረበልህ አሁንም ጥቃቱ አርዳ አያልቁምና የዚህ አይነት ጥያቄ የሚያቀርቡ ካሉ የአያትህን መልስ ተጠቅመህ መመለስ ትችላለህ ማለት ነው ለኛ ነብይ አለይሂ ሰላቱ ወሰላም ለሌሎችም ዱዓት الخير ሁልጊዜ ሙልሂዶች ሽዋሃት ማምጣት ያለ ነው እነዚህ መላሂዶች ሽዋሃትን በፈጠሩና ህዝብን ባደናገሩ ቁጥር ዱዓት الخير እጁን አጣምሮ ዝም ማለት የለበትም ለዲኑ አላህ አለው አትበል ባጭር ታጥቀህ የመጣውን ጥላት ለመፋለም መሞከር አለብህ ማለት ነው አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ኢብራሂም የመጨረሻ የቀንደኛ የነበረውን ጥላታቸውን በህዝብ ፊት አሳፈሩት የሚሉትን የሚለውን አጥቶት ማሳጡት ያነ ውሸታ ማጭበርባሪ መሆኑ በህዝብ አደባባይ ተረጋገጠበትና ተቀባይነቱ እያሽቆለቆለ ሄደ በአንሳሩ ደግሞ ኢብራሂም እያደገ መጡ ማለት ነው ይህ ነው እንግዲህ አህለል ሀቅና አህለል ባጢል ሁልጊዜ መፋጠጥ ያለ ነው ግን አንተ አላህ በሰጠው እውቀት ያለ የሌለ ኃይልህን አስተባብረ በእንዲህ አይነቶቹ ጥቃቶች ለፊት መጃፈት ሊኖር ይገባል ይሄ ደግሞ የነብዮች ብቻ ስራ አይደለም የአጥባዎቻቸውም ነው አላህ ታሪካቸውን የሚነግረው በተመሳሳይ መልኩ ቂያስ አድርገው እንዲህ አይነት ሹቡሃት በሚነሳ ጊዜ በምን አይነት ዘዴ መመለስ እንደሚገባ ለማስተማርና ለማሳየት ነው ይህን ታሪክ የሚነግረን ማለት ነው ሁልጊዜ ነፍሰ ጥያቄው ራሱ ላይ ሆን ይችላል ግን ተመሳሳይ ጥያቄዎች መልሱ እንዴት እንደሚመጣ ስልቱና ዘዴውን ካሳይ ተጠቆመ አቅጣጫ ማንም ሹብሃት የሚያመጣውን በዚህ መልክ አንተ ደግሞ ሳትፈራና ሳትርበተበት ወዳውኑ ቀጥቀልጣፋ መልስ በመስጠት ቁጭ ልታረገው ትችላለህ እብራሂም ኑሩዲን የሚያህል ጥጋበኛ በዚህ መልክ እንዳዋረዱ ሁሉ ማለት ነው አው መራ አላ ቀሪያ ሂራን አለም ተራ በሚለው ላይ የሚያጥፈው ይሄ ደግሞ ማለት ነው የኢብራሂም እና የኑምሩድ ቂሷ እንግዲህ ባጭሩ እዚህ ላይ ተቋጨ ከትንሽ ቆይታ በኋላ ደግሞ በሌላ አጀንዳ ይመጣሉ ኢብራሂም መልሰው እዚሁ በቅርብ ማለት ነው አሁን በገና ሙቶ የመነሳት ጉዳይ ስለተነሳ ከሱ ጋራ ሌላ ተዛማጅ የሆነ ተመሳሳይ ነገር ሊያነሳልን ነው ማለት ነው ሰዎች ብዙ ጊዜ ሙቶ መነሳት በሚወሳ ጊዜ ማን ሄዱ አየው የሚል ዜማ ይደግማሉ ማለት ነው ማንዱ አይየው ማንዱ እንዲያየው ነው የምትፈልገው ማንዱ ቢያውና ቢነግርህ ነበር የምታምነው ሂዶ አየው የምትለው ያንተ ቢጤ ፍጡር ደካማ ከሞተ በኋላ እንደገና ተሞት ተመልሶ እኔ ተሞት ድኛለሁ ብሎ ቢነግርህ ኑሮ ልትቀበል ነው ማለት ነው በዛ አባባል ግን የማይሞተው የማይለየው የማይረሳው የማይሳሳተው ጌታ ሲነግርህ ያልተቀበል ያንተ ቢጤ ደካማ ሁሉ ቢያየውና ቢነግርህ እንዴት ትቀበላለህ አላ አለው ማን خلق واللطيف الخبير ከአላህ የበለጠ ሻሂድ አለ እንዴ ወከፋ ቢላሂ ሸሂዳ እያለ ረብ العالمين እየነገረህ ጀሚዑ الانبياء والمرسلين እየመሰከሩ አንተ እነሱን አላምን ያልከው ሰውዬ አባት ወይ አጎት ቢነግርህ ነበር እንደምታምነው እነሱ ነበሩ ተቀባይነት ያላቸው የበለጠ ይሄ እንግዲህ ሰው ተሞተ በኋላ ተሞተ ተመድሶ መምጣት አለ የሚባለው ጥያቄ በተነሳ ቁጥር ሙልሂዶች ኮፋሮችና ለናዲቆች ሞት ሰው ተሞተ በኋላ በዛው ሙቶ ተረስቶ ይቀራል ይሄ ነገር ዝም ብሎ አሉባልታ ነው ከሆነ ታዲያ ማን ነው ይሄን ነገር የሚመሰክረውና ህዶ ያየው እያሉ ይከራከሩሃል ማለት ነው ለዛ አባባላቸው አላህ Subhanahu Wa Ta'ala ማረጋገጫ በእነሱ አባባል ራሱ ማረጋገጫ በርካታ ማረጋገጫ ለዚ ሱራ ላይ ብቻ አምስት ቦታ በተለያየ የተለያየ ፍጡሮች ሰሞት እንደተመለሱ ያረጋግጣል እዚህ ሱራ ላይ ብቻ ማለት አምስት የተለያዩ ቀድያዎችን ይዘክራል ይሄንን ማን ሄዷየ የምትለው ታሪክም በሙሉ ተመነጫ እስከ መድረሻው ሸምድደህ ያወቅና ያጣራ ሙቶ የተነሳ ምንም አይነት መረጃ እንደሌለ ሆነ ነው እንደዚህ የምትለው አንተ ግን ምንም አታውቅም የራስን ታሪክ አታቀም እንኳን ስለሌላው ስለ ዓለም ታሪክ ቀርቶ ግን ታሪክ ምጣት ከሆነማ ይሄው እንደዚህ አይነት ነገሮች እኮ ሙተው የተነሱ ብዙ ጊዜ አሉ እነዛን ለምን አንተ ተመራምረህና ደርሰህ አትናገርም በጥፍን ዝም ብለህ አንዱ ጅል ተነስቶ ማነዱ አየው ስልት ተማላ አንተ ማነዱ አየው የሚለውን ትደግማለህ እንደ እንደበባባ ታሪክ ይሄን ነገር አረጋግጦታል ደጋግሞ ማለት ነው ታስፈልገም ነገሩ አላህና መልእክተኞቹ ይሆናል ካሉ መታመን ነበረበት ይሁን ግደለም በታሪክ የተወሳው ብቻ ነው የምቀበለው ለሚል ሰው ታሪክን የምታከሆነ ሙታን እኮ መነሳቱ በጣም በተደጋጋሚ ነው የትን ያለው በግልም በወልም በብዙ በብዙ ሺህ የሚቆጠሩት አሁን ቀደም አሳልፈናል እዚሁ ሱራ ላይ አለም ተረ ኢለለዚነ خرجوا من ديارهم وهم ألوف حاضر الموت فقال لهم الله موتوا ثم أحياهم አላለም እንዴ ወሁም ኡሉፍ ይላል አንተ አንድ ሰው ማን ሄዶ አየው ነው የምትለው ሺዎች ይላል በብዙ ሺዎች በጅምላ በአንድ ቀን በከተማ ያሉ ህዝቦች በሙሉ አልቀው እንደገና ደግሞ በጅምላ ተነስተዋል ይላል ይሄ በታሪክ የተረጋገጠ ጉዳይ ነው ይሄንን እንግዲህ የማያቅ ጅል ማን ሄዶ አየው ይላል ማለት ነው እያንዳንዱ ሰው ቤት በእያንዳንዱ ቤተሰብ ውስጥ እየሞተ እንዲነሳ ነው የምትፈልገው ታሪክ እኮ ከተባለ በአንድ ሀገር በአንድ ዘመን በአንድ ወቅት ተተከሰተ ያ ነገር ማስረጃ ነው ግን ይሄ ነገር በተደጋጋሚ ነው በብዛትና በስፋት በአለም ዙሪያ የተከሰተው ማለት ነው ሰዎች ግን አላዋቂነታቸውን እንደ ማስረጃ አድርገው ይከራከራሉ እሱ ስላልሰማ እሱ ስላላወቀ ስለንቆሮ በመሆኑ በአለም ላይ የተከሰቱ ነገሮች እንደሌሉ ተደረጉ ማለት ነው ቢያውቅማ ኑሮ እንደዚህ ባልቻለ ነበር ይላል ስለዚህ አሁንም ያው ይሄን ነገር የሚያረጋግጥ ታሪክ በተከታታይ ያመጣልናል እዚህ አሁን ደርስ ላይ ሁለት ታሪኮችን ያመጣል ማለት ነው ሙታን እንዴት እንደተመለሱ አለም ተረ ኢለለዚ አው ከለዲ መራ አላ ቀሪያ አለም ተረ ኢለለዚ እንደማለት ነው አሁንም ማለት ነው ካፍቱ ቢማነል ሚስል ናት እዚህ ላይ ሚስል አለም ተረ الى مثل الذي مر على قريه እንደማለት ነው በአንድ ወቅት ደግሞ በአንድ አሮጌ ወና ከተማ ላይ አልፎ የሚሄድ መንገደኛ ነበረ የሱን ታሪክ ሰማን አወቅን ይላቸዋል ነብዩ አለይሂ ሰላቱ ወሰለም አንድ ታንዳ ሩቅ አካባቢ መጥቶ እንዲሁ ወደ አንድ ሀገር ለመሻገር ሲከናውት ብቻውን የደከመው መንገደኛ የወድሮ ከተማ ወና የሆነች ከተማ ኗሪ የሌለባት ምስቅልቅሏ የወጣ ከተማ ላይ ደረሰ ማለት ነው እዛ ላይ በሚደርስ ጊዜ ግራ ተጋባው ይህን ከተማ እንደዛ አድርጎ ያወደመው ምንድነው ኗሪዎቹ የተሄዱ እያለ ቆሞ ያስተውል ነበረ ማለት ነው መራ አላቀሬቲን በከተማ ላይ አልፎ ሀጅ ነበረ ወየ ኻዊያ አላ ከተማ ተጥቅም ውጭ ሆናለች እና የቤቷ ጣራ ተደርምሶ ተደርምሶ መሬት ተነጥፎ ግድግዳው በላዋ ላይ ተደራርቦ ተመሰቃቅሎ የሚታይ ነበረ ይላል አንድ አገር በሚወድም ጊዜ መጀመሪያ የሚፈርሰው ጣራ ነው ጣራው ይገነጣጠላል የተገነጣጠለው ጣራ በግድግዳው ላይ ተሰርጉዶ ይገባል ማለት ነው ከትንሽ ቆይታ በኋላ ደግሞ ግድግዳው አቅም እያነሰው ሲሄድ እየፈራረሰ በጣራው ላይ ከላይ ይደረባል ወተቃራኒው ማለት ነው ጣራው ከውስጥ ግድግዳው ተላይ በዚህ መልክ ተመሳቀቅሎ ያገኛታል ማለት ነው ይሄ ሰውዬ ይህች ከተማ እንዴት ሊልትሆን ቻለ እያለ ራሱን ይጠይቃል ግራ ተጋብቶት ማለት ነው ወሬ ነገር የለም እና በጣራዋ ላይ ግድግዳዋ ተደራርቦና ተመሰቃቅሎ ያገኛትን ከተማ አስገርሞት እንዴት እንዲሆን ቻለ ለመሆኑ ይህች ሀገር ካሁን በኋላ መልሳ ሀገር ትሆን ይሆን እያለ ራሱን ይጠይቃል ማለት ነው መንገደኛው ያኔ አላህ Subhanahu Wa Ta'ala አላህ ካለ ለምን አይሆንም የሚለውን መልስ ሊሰጠው በኮርፍ ሊሰጠው ፈለገዛ ቦታ ማለት ነው እንግዲህ ከተማዋ ጥራይ ተጥቅም ውጭ ከመሆኗ የተነሳ አንድ እንኳን ወሬ ነጋሪ ለምን እንደሆነች እንኳን የሚነግር ሰው የለም በአካባቢ እሷ ብቻ የወጥሮ ከተማ መሆኑን የሚጠቁም ምልክት አለ እንጨቱ ግድግዳውና ጣራው ተመሰቃቅሎ ማለት ነው አሁን ይቻገር መልሳ ሀገር ትሆን ይሆን መልሳ እዚህ አካባቢ ህይወት ነው ይመጣ ይሆን እያለ ሲያስተውል ቆሞ ምን ችግር አለ አላህ ካለ ካልገባ አንተን ራስህን ትምህርት ላረግ ይችላለሁ እኛለና አላህ አና ይህይ ሀዲህ ላሁ ባዕደ መውቲሃ ባዕደ ኸራቢሃ ማለት ነው ይህች ከተማ እንደዚህ ተጥቅም ውጭ ሆና ፈራሳ ተመሰቃቅላ ተጎሳቁላ ያለች ከተማ መልሳ እንደገና ህይወት የሚንቀሳቀስባት ሀገር ልትሆን ትችል ይሆን ሲል እንደታ ለምን አትችልም እና ይሄንን ለማረጋጋት እንዳውም በሷ ሳይሆን በቃላት ሳይሆን በተግባር ባንተው ላይ ላሳይ ይችላለሁ ችሎታ ይናልና ፈአማተሁላህ አንተ ራስህ ሙታለው ዘው ቆመበት ቦታ ማለት ነው ሞት ታዘዘበትና በቀጥታ እንደዛ ተገርፍሶ ወደቀ ሳይታመም ማለት ነው ሮሆ ወጣች አህያ ጭኖ ነበረ ስንቁንና ጓዙን የጫነበት አያውም አብሮ ፍንግላ ለዛው ማለት ነው እና ፈአማተውላህ እዛ ባዶ ወና ላይ ይሄ ሰውዬ ይቺ ከተማ እንግዲህ በማያገባው አንዳንድ ሰው ያለ ችግር ችግር ይፈጥራል ዝም አልፎ መሄድ ሲገባው አላህ ስራ ይቺ ከተማ አሁን መልሳለት ተሆናለች እዛ አካባቢ አሁን የሚንቀሳቀስ ህይወት ይኖር ይሆን እንዴት ሊሆን ይችላል በራስ እየተጠራጠረ ነው ማለት ነው ነው እንዴት አልገባማ እኔ እንዳውም በራሳ አሳይሃለሁ አለና በልሙስ ሳለ ወዳውኑ ማለት ነው ና ሞተና ያለ ቀባሪ ማለት ነው ባዶ ላይ መቶ አመት ያው ሰውነቱ ተበታትቶ አጥሙ ተበታትኖ እስካያው እዛው የከተማው ፍርራሽ አካል ሆነ ራሱ ማለት ነው ለመቶ አመት ቆየ በዛ ቦታ ማለት ነው አጥንቶቹ ተበታትነው እየተብለጨለጩ በሜዳው ላይ መቶ አመት ከቆየ በኋላ ثم بعثه ልክ መቶ አመት ሲሞላው ሰውየውን ተነሳለና እንደገና ቀሰቀሰው ይላል አላህ Subhanahu Wa Ta'ala እና ተቀሰቀሰው በኋላ ጥያቄ ያቀርብለታል በመላእክቶች አማካይነት ማለት ነው ቃለ ከብለ ይታሉ ሰውየው ጧት ረፋድ አካባቢ ነበረ እዛ ወደ ቆሞ እቺ ከተማ ማንድን ነው ለምንድን እንደወደመችው መልሳ እንዴት ሀገር ትሆናለች እያለ ሲያስብ የነበረበት ሰዓት ጧት ረፋድ ሰዓት ነበረ አሁን ምሽት አስር አካባቢ ነው የተነሳው በመቶ አመቱ በምሽት ማለት ነው በሱ እይታ ያው በሞት ላይ ስለሆነ ያቺው ቀን መስለዋለች አላወቀም መቶ አመት ማለፉን ማለት ነው ተነስቶ እዛ አካባቢ ወድቀ አንድ ነገር መቼም ደርሶብህ ቆይተሃል የተወሰነ ጊዜ አሁን ምን ያህል የቆየ ይመስልሃል የሚል ጥያቄ ሲቀርብለት ቃለ ከምለቢስ እዚህ ቦታ ስንት ጊዜ ቆየ ሲሉት ቃለ ለቢስ የውማ አለ መቼም አንድ ቀን ውል ያለሁኝ አለ ሱብሃንአላህ እና በበርዘህ የሚኖሩ ሰዎች ብዙ ዘመን ቢያልፍባቸው ብዙ ችግር የለም ማለት ነው ስለማያውቁት ያው በእንቅልፍ ላይ እንዳለ ሰው ሲነሱ አንድ ቀን ወይ ሁለት ቀን ነው የሚመስላቸው እና ለቢስ የውመን አለ አንድ ቀን እዚህ ሳልዘገይ አልቀረሁም የአንድ ቀን ጉዞ ተሰናክሎብኛል ማለት ነው በመንገድ ላይ ነው እሱ ያለው እንደገና ደግሞ ጸሐዋ ሲያያት አሽቆልቁላለች ገና አልገባችም ጧት አካባቢ ስለሆነ ውሸት እንዳይሆንበት ሰጋና አንድ ቀንም እኮ ለማለት አያስደፍርም ቀኑ አልሞላም ማለትና አው ባዶ የሚቀነሰ ጭራሽ ማለት ነው ወይም የቀን ከፊል ልንለው እንችላለን አለ ሙሉ ቀንም ስላልደፈነ ወይ አንድ ቀን እንዲሁ ዝም ብሎ ቁጥሩን ተንትታል ነው ወይም ደግሞ ለአንድ ቀን ግማሽ ሁለት ሶስተኛውን ሊልፈለገ እሱ ስጋቱ ያለው እንዳይበዛ ነው ማለት ነው እና አሁን ቀንሶት አንድ ቀን በታች እንደሆነ አሳቡን ተናገረ ማለት ነው ቃል በለዚህ ሰሚአታ ማለት የሚጠይቀው ጋዜጠኛው ተሽሎ ማለት ነው አይ እንደዚህም አይደለም መቶ አመት ቆይተሃል በዛ ይለዋል ማለት ነው ከዛ በኋላ ሊቀበለው አልቻለም መቶ አመት እንዴት ይዋጥለታል እና መቶ አመት እንዴት ቆየ ትለኛለህ ይላል ታንዞር ኢላ ጧሚከ ወሸራቢከ ለሚተሰና መጠራጠር ከፈለክ ለመጠራጠር እንደውም የሚረዱ ነገሮች አሉ ባጠገባህ አለው እና ማአብ አትጠራጠር ይቻላል እርግጠኛ ነኝ መቶ አመት ቆይታል ግን ሹቡሃ የምትከተል ከሆነ እንደውም ስንቅህ ያው በኮዳ ይዘህ የነበረው ውሃ እንደውም በቀረጨታ አስራ የነበረው ኮቸሮም አጠገቡ ቁጭ ብሏል እንዳለ ማለት ነው እሱም ተነስቷል ማለት ነው ከመቶ ዓመት በኋላ እንዳለ መቼም አይደለም ይኸው እንዳለ መጠጥም ስንቅም አጠገብ አልተለወጠም ባለበት መልኩ አለ ለመካር ከፈለክ ይሄም እንደማስረጃ ሊጠቅም ይችላል ይለዋል ማለት ነው ወንዱር ኢላሂ ማሪካ ግን ወደ አህያ ደግሞ ተመልከት አለው አህያው ገና አልተነሳም ወደ ኋላ ቀርቷል ማለት ነው ሲነሳ በተግባር ሊያየው ስለዚህ አህያ የታለ ሲለው መቃኘት ጀመረ ዞር ዞር ዙሪያውን እንግዲህ በዛ እየጋጠ ነው መስሮት ይፈልጋል እሱ እሱ የተበታተኑ አጥንቶች አሉ ለፍርፋሪ አጥንቶች እነዛ አጥንቶች ውር ውር ማለት ጀመሩ እንደዚህ በከያሉበት እየተነሱ ማለት ነው ተገናኙና አንዱ ታንዱ ከተልተል ከተልተልና ወዳውኑ ቀጥታ ሙሉ አያውኑ ቆመ ፊለፊቱ ማለት ነው ጦሩም ገባችለትና ወዳውኑ አናፋ ፊቱ ላይ ማለት ነው አየው አየው አለ ከየት መጣ እንዴት ነበረ ሲለው ግራ ተጋባ ሰውየው ማለት ነው አንተም እንደዚህ እኮ ነው የተነሳው አለው ያነ እንግዲህ ትምህርቱ አላህ ይዲያ ስለሻለት ነው ሰውዬ ሱብሃንአላህ የታስፈልግ እንደዚህ ነው በተጨባጭ ለአንድ ግለሰብ በተግባር ባዕድ እንዴት እንደሆነ አሳየው ማለት ነው በዚህ መልክ አህያው በሙሉ ሊያው አካሉ ቆሞ ፊቱ ላይ አናፋ በቀጥታ እንግዲህ አህያው ከዛ ከተበታተኑ አጥንቶች ተጀጣጥሞ በጤናማ ሆኖ መቆሙን ሲያይ ያ በሙሉ ለቀቀው ማለት ነው ለካ ጌታ እንደዚህ ነው ከፈለገ የሚለው ትምህርት በሚገባ ጨበጠ እና ወላ ወንዱር ኢላ ሂማሪካ ወጥያያን ተመልከተው አስተውለው በምን መልክ እንዳለና ወደፊት ምን ሊሆን እንደሚችል ማለት ነው ወሪነ ጃለከ አየተ እና እንደዚህ ያደረግነ ለሰዎች ታምር እንድትሆን እኮ ነው አለው አንተ ራስህ ተምረህ በዚህ ተግባር በስ ያለ መሆኑን እንድታረጋግጥና ካንተ በኋላ በባስ ለሚጠራጠሩና ለሚከራከሩ ሰዎች ሁሉ አንተ ራስህ ኮርፍ እንድትሆን ነው እንዲያደረኩ ኢላ አላህ Subhanahu Wa Ta'ala አንተ ህይወት እስካለ ድረስ ሙቶ እነሳት ነገር አትጠራጠሩ እኔ ራሴ አየሁት በእኔ ላይ የደረሰ ጉዳይ ነው ይላል ለዚህ አስተማሪ ላረገ ፈልጌ ነው ይለዋል ማለት ነው ወይነጃለካ ጌታ ታዲራ እንዳ የሚል ይቀደራል ታዲራ ላይ ሊታ አላህ ገምግማ ያ አላህ አንቺ ወታ እንድትረዳና ከዚያም ወሊነጃለካ አይተዲናስ አንተ ባጋጠመህ ነገር ራስህን በራስህ መልስ እንድትሰጥና ለሰዎችም ተአምር እንድትሆን ብዬ ይሄን አደረኩ አለው ማለት ነው ወንዱሪ ለልዒባ እና አያውን እንዴት እንዲያስነሳው በተፋሲል ነው ያሳየው ማለት ነው እሱን እንግዲህ እንደነበረ ዝም ብሎ መልሶ ሙታ ነበር ተነሳ ነው የሚለው አሁንም ትርታሪው አለ ውስጡ ማለት ነው አንድ ቀን የቆየውት ይያለ እያለ ነው ስለዚህ አያው በትንትና አፈር ከሆነ ተዋላ የተበታተኑ አጥንቶችን ገጣጥሞ እንዴት እንደሚመልሰው በተግባር ባይል እያሳየው ነው ማለት ነው እንዶ ሌላ ኢለል ኢብራም ያያና አጥንቶች ተመልከታቸው ከይፈኑ ሽዙሃ ከያሉበት እንዴት እንደምናንቀሳቀሳቸው አለ አፈር ጋራ ተቀላቅለዋል እኩሉ ተመሬት ውስጥ ነው ታፈር ፈንቅለው የሚወጣው እኩሉ ከላይ ያለው የተበታተነው እንዳለ ተርመሰመሰ ከያለበት ሁሉም መጥቶ ግጥምጥም ግጥምጥም ግጥምጥም ማለና እንደማሽን ጦር ቀጥ ብሎ ቆመ ማለት ነው ثم نكسو على احما አይኑ እያየ መጀመሪያ አጥንቶቹ የአጥንት ግድግዳው ተሰራ በዛ ላይ ልክ እንደ ጭቃ ስጋው መጥቶ ሲለጠፍ ያያል ማለት ነው ሲገነባ ቆዳውን ሲለብ ጠጉሩ በላው ላይ ሲፈላ ያ ያለ አይኑ እያየ ፊቱ ላይ ማለት ነው በዚህ መልክ አመልያውን በሚገባ አሳየው ፈለማ ተበየነ ለሁ ጌታ ሙታንን እንዴት እንደሚያስነሳ በግልጽ ባይን ምስክርነት ሲገልጽለትና ሲያረጋግጥለት قال اعلم ان الله على كل شيء قدير አለ አሁን በኋላማ ታዲያ ልክር ነው እንዴ ደግሞ እና አላህ በሁሉ ነገር ላይ ቻይ መሆኑን ጠንቅቄ አወኩኝ ዛሬ ካሁን በኋላ ሙታን መነሳት የጥቅም ውጭ የሆነ ነገር ሁሉ መመለስና መታደስ እንደሚችል ጥንጣት አልጠራጠርም ብሎ ራሱ ከመሰከረ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሙታንን ሰውየውን እስካያው እንዴት እንዲያስነሳ በዚህ ታሪክ ያረጋግጥልሃል ማለት ነው ይህንንም እንግዲህ ያልሰሙ ጅሎች አሁንም የሞተ ሰው ሲነሳ ይነሳል ይባላል ሲነሳ ይተናናቅም ይላል አንተ አይተማወቅ ለእያንዳንድ ግዴታ አይደለም ያዩ አይተዋል የሰሙ ሰምተዋል የደረሰበት የደረሳቸው ደርሶባቸዋል ስለዚህ ይሄ ማረጋገጫ ነው ብለ ንገራቸው ማለት ነው ከዛ በኋላ እንደገና ይሄ ጥያቄ በነብዩላህ ኢብራሂም በኩል ተነስቶ የተሰጠውን መልስም ተጨማሪ አድርጎ ያቀርብልናል ማለት ነው ወይ ኢብራሂም ነብዩላህ ኢብራሂም ከዛ በፊት ይህ ሰው ማን ይባል ነበር የታገር ነው እንዴት ነው የሚል ጥያቄዎች ይነሳል እና ነስ የለም ቀጥይ የሆነ ቁርአን ስሙን የሚጠራ ወይም ሐዲስን ሶሂህ እገሬ ነው የሚባለው ብሎ ለማረጋገጥ ቀጥ የሆነ ነገር የለም ግን ብዙዎቹ ሙፈሲሮች እንደ ግምት የሚናገሩት ዑዘይር የሚባል ሰው ነበረ ነው የሚሉት ዑዘይር ማለት እስራኤላዊ ነው እና ብዙ ክልል ነው በባዲላ አካባቢ ኢራቅ አካባቢ ነው የሚተከሰተው ነው የሚባለው እና እስራኤሎቹ ያው እንግዲህ ብዙ ጊዜ አላህ Subhanahu Wa Ta'ala የተለያዩ ነብይ ልክላቸዋል ያ እነዛ ነብዮቹ ባሉ ቁጥር የተለያዩ የዲን እንቅስቃሴ ይደረጋል ያ ነብይ ዘወር ሲል ደግሞ መልሰው እንደገና ወደ خراب ወደ ፈሳድ ይገባሉ ስለዚህ አላህ ይቆጣና ደግሞ ያጠፋቸዋል በተለያየ አደጋ ማለት ነው በአንድ ወቅት እንደዚህ በጣም ፈሳድ አብዝተው ነብይ በማከል ክፍተት ስለተፈጠረ መሪ አስተማሪ ስለሌላቸው በጣም ልቅ ሆኑ ባደጉ እዛ ጊዜ ጌታ ተቆጣና የጎረቤት ሀገርን እንዲወሯቸውና እነሱን እንዲጨፈጭፏቸው አደረገ ማለት ነው ናዚ ባቢላ አካባቢ በጣም ለብዙ ዘመናት ሀያላን ይፈላ ነበረ ዛሬውን ያድርገውና ማለት ነው የዓለም ሀያላን በሙሉ ኢራቅ አካባቢ ነበር ወትሮ የሚፈራው ማለት ነው እና እዛ አካባቢ ያለ መንግስት ተነሳና ይህንን የእስራኤሎችን ክልል ወረረ ማለት ነው የእስራኤል ዘር አለበት የተባለው በማብራት እየፈለገ የገደለውን ገሎ የተረፈውን አስሮ ነዳቸው ታገራቸው አፍልሶ ተነጭራሹ ሀገሩ ወና እንዲሆን አደረገ ማለት ነው በዛው ሁኔታ ላይ በልጅነቱ ተማርኮ በወጣትነቱ ይሄዳል አሁን ይሄ ታሪክ ያየተውየ ማለት ነው እና ወዘር ይባላል ነው የሚሉት ተይዞ ለብዙ አመታት ጥላት ሀገር ሄዶ ታስሮ ሲማቅቅ ይኖራል ማለት ነው በአንድ አጋጣሚ ከእስር ቤት የማምለጥ እድል ያገኛል ከስርቤት አምልጦ በሚወጣበት ጊዜ ያው እንግዲህ አገር ያለ ይመስሮት ስቧና በጦርነቱ ላይ ነው ታን የተማረከው ናልባይ ባገሬ ሰው የዘሮች ተፍርፋሪ አይጠፋም መስሮት እየጠየቀ ዝም ብሎ በየበረሃ እየተከናወጠ ወደ አገሩ ሊሄድ ነው እዛ አገሩ አካባቢ ሲደርስ ግን የሚያውቀው ከተማ ሁሉ የለም ሁሉ ነገር እንዳልነበረ ነው ማለት ነው ግራ ተጋባው የት እንደሚጠፋ ትንሽ በዲያን የገጠር አካባቢ በደውዮች አገኘ እዛ የሱ ዘሮች ናቸው ሄዶ ሲጠይቃቸው ታሪኩም ስለቆየ ስለ እስራኤል ታሪክ በሚያነሳ ጊዜ ምንም የሚያውቁ ሰዎች አይደሉም ማለት ነው እስራኤል የሚባል ነበር አሉ ምናምን እያሉ ምንም ነገር አያውቁም ሰዎቹ ማለት ነው በዛ ጊዜ በእንዲህ እንዲህ አይነት ጊዜ ጦርነት ምናምን ሲላቸው እሱ አንዳንድ ፍንጭ ሲሰጣቸው አንዳንድ አዛውንቶች አሁን አሁን እያሉ የተወሰነ ነገር ማወቅ ጀመሩ መግባባት ጀመሩ ማለት ነው እና እኔ በዛኝ በጦርነቱ ተማርከ ከሄዱት ወጣቶቻቸው አንዱ ነኝ ይላቸዋል ወጥረሰው ሰው እድሜውም ረጅም ነው ስለዚህ ማመን አቃታቸው ማለት ነው የሱ አክስት አጎት የሆኑ ሰዎች ወይም ያጎቱ አባት ምናምን አግኝቷል በዛ ጊዜ እገሌ የተባለ ወጣት የገሌ ልጅ በዛ ጦርነት አልጠፋም ስላቸው አሁን ጠፍቷል አሉ እኔ ነኝ ይቋላቸው ዞር በልባክ ማን ይቀበለዋል የሱ ነፍስ ጋራ ሲከራከር ከዛ በኋላ አንተ ለመሆንህ ምን ማረጋገጫ አለ ይሉታል ተውራት ያው እንግዲህ የዲናቸው ምንጭ መሆኑን ስለሚያውቁ ጥላቶች ጣዖታውያን ናቸው እነዛ ተውራትን በሙሉ አቃጥለዋል አጥፍተዋል ታገር ላይ ማለት ነው ሐፊዝ ነው የተባለው የተውራት የተወሰነ እንኳን ነገር ያቃል የተባለ ሰው በሙሉ ተረሽኗል ምንጭን ለማድረግ ሃይማኖቱን ማለት ነው የልጅ ግን ተውራትን አፍዞ ነበር ይባላል ሱብሃንአላህ አላህ ለታምሩ በልጅነቱ ተውራት አፍዟል አሁንም ድረስ አልጠፋበትም እዛ ትርቤትም እያለ ሙራጃ ሲያደርገው ከርማል እስቲ አንተ የነብዮችም ዘር ነበረ ይባላል አንተ እንደዛ የተባረኩ የአላህ ወዳጆች ዘር ከሆንክ ተውራት ጠፍቶብናልና ከተውራት የተወሰኑ አንቀጾች እንኳን የምታስታውሰው ካለ አንብብልን አሉት የዛ ጊዜ ተውራትን የተወሰነ ሳይሆን በሙሉ አነብላችኋለሁ አላቸው ከዛ አሰማቸው በጣም ተደሰቱ ተቀበሉት በዛ መልክ ነው ይሄ ዑዘር የተባለ ሰውዬ የመጣው የሚል ታሪክ አለ አላህ ግን እዛ ዝርዝር ውስጥ ሳይገባ ብቻ በመንገር ላይ አንድ ነገር አጋጥሞት እንደዚህ እንደሆነ ለበስ ደሊል እንደሆነ ብቻ ነው የሚያወሳው ማለት ነው ከዛ ወይ ቃለ ኢብራሂም ኢብራሂም እንደገና በአንድ ወቅት ያው ቀደም ሲል ኑምሩድ ጋራ هذا صلى الله وسلم على النبي رسول الله وإذ قال إبراهيم رب أرني كيف تحيي الموتى نبي الله إبراهيم ቀደም ሲል ያው ኑምሩድ ጋራ ሲከራከሩ ሰውን አላህ Subhanahu Wa Ta'ala ሙታን የነበሩትን ያው ያው የነበሩትን ሙታን የሚያደርግ ነው ብለው ባነሱ ጥያቄ መሰረት አላህ ረድቷቸው ተሳካላቸው እንጂ እሱ ተበቃ አድርጎ ቢይዛቸው ኑሮ ጥያቄው ጥያቄ ሊወልድ ይችል ነበረ ማለት ነው ኋላ ተገነዘቡ ክፍተት እንደነበረው መጀመሪያ አላህ ረርቷቸው በቀላሉ ተደናግጦ ሰውየው ተሸንፎላቸዋል እኔ ዛሬ ጠንከር ብሎ ቢከራከረኝ ኑሮ ይበቃኝ ነበር የሚል ነገር ግምገማ አደረጉና ተረዱ ማለት ነው እና የኔ ጌታ ፍጥሮችን ህያው የሚያደርግና እንደገና ደግሞ ህያዎችን ሙታን የሚያደርግ ነው ብለው ያቀረቡት አጀንዳ ሰውየው ለመሆኑ አንተ ይሄንን ሲያረጋ አይተሃል ወይ የአይን ምስክር ነው ወይ ብሎ ቢጠይቃቸው ምን ይሉ ነበር ችግር ላይ ነበር የሚወርቁት አይዋሹም አላየሁም ነው የሚሉት ማን ታዲያ አላየሁም እንትዘላብዳለህ ብሎ ወደ ቁጭ ሊያረጋቸው ይችል ነበር ማለት ነው ግን አላህ ይሄን እንዲያረግ አልፈቀደለትም እሱ ታውሯል ማለት ነው ወቦይተ الذي كفر አሁን ግን ኢብራሂም የአላህ ሩስሎች ጥንቁቅ ናቸው ይሄ ነገር እንደዚህ ወደዛጀ አንጥቼ አንተ አይታለህ ብሎ ቢጠይቀኝ አላየውም ነበር ምለው አላየውም ታልኩ ደግሞ የዙ መሳጭ ለሆን ነበር ስለዚህ ነገር ማጣራት አለብኝ ወደፊትም መልኩን ቀይሮ የጥያቄ ሊመጣ ስለሚችል አሁን መረጃዬን ማጠናከር አለብኝ አሉና ለጌታቸው ጥያቄ ያቀረቡ ማለት ነው እና ባለፈው እንኳን አድነኸኛል አሁንስ እንደዚህ በጥሬው መቅረብ የለብኝም አንድ ተጨባጭ ነገር ሳልይ ብለው ኢብቃለ ኢብራሂም እዝኩር ኢብቃለ ኢብራሂም خليل الرحمن عليه الصلاه والسلام ያለ ጊዜ የሆነውን አስታውስ ይላል ረቢ አሪኒ كيف تحيي الموتى ጌታዬ ወይ ሙታንን እንደምታስነሳ ነግረኸኛል አውቃለሁኝ ግን እንዴት እንደምታስነሳ እንድታሳየኝ ይፈልጋለሁኝ ያይነ ምስክር ሆኜ መቅረብ ፈልጋለሁኝ ነገ የኔ ጌታ ሙታንን ያስነሳል ብዬ ስናገር ያየው ወይ ካሉኝ አላየውም ካልኩኝ በገዛጀ ራሴን በራሴ ረታሁኝ ማለት ነው ያ አሁን አይቻለሁኝ እኔ ራሴ ለማለት እችል ዘንዳ ሙታንን እንዴት እንደምታስነሳ አሳየኝ ብለው ጠየቁ ማለት ነው ያኔ ጌታ ደግሞ ምን አለ ቃላ አወለም ቱእሚን ካላሳየው በነገርኩ አጣምንም ማለት ነው አላቸው እንግዲህ እሳቸው ሊያጋጥማቸው የሚችለውን ችግር ከወዲሁ መፍቲ መፈለግ ነው ያዙት በሌላ በኩል ግን በባዕስ ላይ ሸክ እንዳለባቸው የሚያስከትል ጥያቄ መጣ ማለት ነው እና አንተም ትልቁ ነብይ ተሞቱ በኋላ መነሳት ታላዩ በስተቀር አላምንም ልትፈልክ እንደ ሌላቸው ምንም መጣ ማለት ነው ካላ ወለም ቱሚን ኢብራሂም ሙታን መነሳቱን በተደጋጋሚ ያለው አንተም ታውን ቀደም ስለዚህ ጉዳይ ስትከራከር ነበር ዛሬ እንደገና ወደ ኋላ ተመልሰ ይሄን ነገር ማየት አለብኝ የምትለው አታምንም ማለት ነው አላቸው እያወቀ ማለት ነው ስሜታቸውን እንዲገልጹ ነው ይሄን ጥያቄ የሚያቀርብላቸው ምክንያቱም ሌላ ከውጭ ሆኖ ለሚያይ ሰው ኢብራሂም ይሄን ነገር ባያሳያቸው ኑሮ ጥርጥር ነበረባቸው የሚል ትርጉም እንዳይወሰድ ነው አውቆ ጥያቄውን አቅርቦ ስሜታቸውን እንዲገልጹ ሲጋብዛቸው ነው ማለት ነው አታምንም እንደ ስላቸው ቃለ በላ አሉ እንደታ አሉ በላ ኡሚኑ ማለት ነው ያለምንም ተረጥር አምናለሁኝ ጉዳዩ የማመን ያለማመን ጉዳይ አይደለም ታቃለ ለምን እንደጠየቁ አሉት ማለት ነው ማበላ ማለት እንደታ አምናለሁ እንጂ እንዴት አላምንም ኮስተር ብለው ማለት ነው ታዲያ ለምን ባስፈለገ ወላኪን ሊጥመ ቀልቢ ቀልቤ የበለጠ እንድረጋጋ ሰማራኢን ከመንሰሚያ ያየና የሰማ ሰው እኩል ነው እንደ መረጃው እና አንተ ነግረኛል ረብል ዓለሚን እንደማታሻቃለው ተቀብያለሁ ግን ጥያቄው የሚመጣው እኮ አይታሃል ወይ ብሎ ነው የሚመጣው ጥያቄው ተጥላል አይደለም እንዴ አይታሃል የሚለው ጌታ ነግሮኛል በሚል መልስ ይመለሳል እንዴ ነግሮኛልና አይቻለው የተለያየ ነው ደረጃቸው ማለት ነው አይቻለው ካለ ያ የሚጠይቀው ሰው የመልሱን አገኘ ማለት ነው እና ጌታ ነግሩኛል ታልክ ግን ጌታ የምትለው የት አለ አንተ ራስህ የት እንዳለ ምን ይመስላል እያልኩት እያ ጌታን ስጠይቀ አላገኘሁትም ብለሃል ታዲያ የት ነው የነገረህ ችግር ላይ ችግር እየጨመረ ነው የሚሄደው ማለት ነው ስለዚህ በላ እኔ ይሄንን ነገር በቶ በመቶ አምንበታለሁ ማመኔ አያጠራጥርም በእርግጠኝነት ነው ግን ላኪን ማይነ ቀልቢ ይህንን ጥያቄ ያነሳሁት በአይን ብሌኒ ሳየው ለቀልቤ እንድረጋገጥ ነው ከአይን በላይ ምስክር የለምና እኔ ራሴ አይቼዋለሁ ብዬ ፈርጠም ብዬ ለመናገር እንዲያስችለኝ ነው አሉ ማለት ነው ያኔ ያው ጉዳዩ አግባብ ያለው መሆኑ ስላወቀ አላህ ተቀበላቸው ጥያቄውን ማለት ነው قال فخذ اربعه من الطير በል እንግዳውስ ያው የተግባር የመልስ ነውና የፈለከው አራት በራሪዎችን ትይዛለህ አሁን አላቸው አራት የተለያዩ በራሪዎችን ትይዝና ፈሰሩን ኢለይክ አራቱንም ወደ አንተ ቀረብ አድርገ በደንብ አስተውላቸዋል قربهن إليك ማለት ነው እና ተመፈስሮች እንደሚሉት ነፍስ የለም አራቶቹ አንዱ ዶሮ ነው ሌላው حمامة ሶስተኛ ቁራ አራተኛ ነስር የሚባለው አሞራ ነው ማለት ነው እነዚህ ሆስቶ አራቱ በራሪዎች የተለያየ ተቃራኒ ባህሪ ያላቸው ሁሉም ደግሞ ከሰው ባህሪ ጋር የሚገናኙበት ጎን አላቸው ማለት ነው አሁን እንግዲህ ለብራሂም ቁርስ ለመስጠት አላህ ሰው መግደል የለበትም ስለዚህ በእንስሳቶች ሊያሳያቸው ፈለገ ማለት ነው አራቱን በራሪዎች እንዲይዙ አደረገ ከያዙ በኋላ በደንብ እነዛ በራሪዎች ተሙተው እንደገና እንደሚነሱ ጥርጥር እንዳያመጣብህ ቀረብ አድርገያቸው መልካቸውን ቅርጻቸውን መጠናቸውን በሚገባ አገላልጠህያቸው ሌላ ሞራ ነው እንዳትል ኋላ ይላቸዋል ማለት ነው እና ዶሮም ዶሮ መሆኑን ያ ዶሮ ራሱ ተሞት በኋላ ሲነሳ ምንም ለውጥ እንደሌለው ለጥርጥር እንዳይመጣብህ አሁን ተግር ጥፍሩ ተላጸሩ ያለችውን ምልክት ሁሉ በደንብ አጥነተ ቀምለህ ያታሉ ነስሩንም ሐማማውንም ሁሉንም ኦር ሚዛኗንም ክብደቷንም ጠጉሯንም መልኳንም ሁሉንም በደንብ ወቅና እርግጠኛ ሁን ከዛ በኋላ ምን ታደርጋለህ ثم جعل على كل فصرهن اليك ወደ አንተ አቅርበ በደንብ አጥንተህ ካያቸውና ካወቃቸው በኋላ ከዛ እረዳቸዋል አራቱንም እንዲታረዱ አደረገ ታረደ በኋላ ጭንቅላታቸውን እንዳለ አራቱንም አጠገብ አስቀምጥ አላቸው ከዛ የተረፈውን ጠጉራቸውን ምጭና ሁሉንም አራቱንም ጠጉር እንደዛ አማስለው እንደ ዶቄት ይደበላለቅ እና እንደገና ደግሞ ስጋቸውን ቆራር ያራቱንም ስጋ ቆራር ተከተል አድርገ በቀጭኑ አዲቀስ በእንደዙ ደበላልቀው እንደ እህል ማለት ነው ከዛ በኋላ ጠግሩንም ስጋውንም በደንብ ታደቀቀውና ተደበላለከው በኋላ እንደዚህ የዘገንክ አራት ናቸው አይደለም አራት ጎራ ላይ ታስቀምጣለህ አንድ ዝጋኝ ወስደህ እዚህ በቀኝ በኩል ባለው ጎራ ሌላውን በግራ በኩል ሌላውን በፊት ሌላውን በኋላ ታረግና አራት የተለያዩ ጎራዎች ላይ እነዚህ አራት በራሪዎችን ሰውነት ቁጥጫቂ እንደዚህ እንደ ቆሎ ዘግነ ዘግነ ታስቀምጣለህ አራት ቦታ ላይ ታስቀመጥክ በኋላ ጭንቅላቱ አጠገብ ይቀመጥ ሁላቸው ከዛ በኋላ ምን ታረጋለህ ثم جعل على كل جبل منهن جزءا ከተደበ ተደበ ያለቀው ላባቸው ጠጉራቸውና አካላቸው እየዘገንክ ዲቃቸውን ለአራት ጋራዎች ታከፋፍላለህና ታስቀምጣለህ ثم روحنا ሁሉንም እንግዲህ በተለያዩ ርቀት ባሉ ጋራዎች ላይ ታስቀመጥክ በኋላ መሐከል ላይ ቁመት ጭንቅላታቸውን ይዘህ ትጠራቸዋለህ አላችሁ ሙቶሎ እናንተ በራሪዎች አለ ቶሎ ነው በጌታ ፍቃድ ብለጥራቸው አለ ያቲነከ ሳያ ያነ እነዛ በራሪዎች ሰውነታቸው በሚገባ ተሟልቶና ተስተካክሎ ራስ አልባ ብቻ ሆነው እየበረሩ እየጠደፉ አንተ ጋር ይመጣሉ አላቸው ማለት ነው በዛ መልክ መካከል ቁመው ሲጠሯቸው በጌታ ይፍቃድ ነው ቶሎ ሲል እንግዲህ የሁላቸውም አካል ተደበላልቋል ላባቸውም እንደዛው ተመሰቃቅሏል በሚጠሯቸው ጊዜ እያንዳንዱ አካል ራሷን ጎል የወገኗን በመፈለግ ባየር ላይ እንደዚህ ትዋለብ ነበረ ማለት ነው ያንዱ ግርዝ ነው ያንዱ ለዋዝ ነው ያዝ እንደዚህ እየተዋነበ እየተዋነበ ሁሉም ራሱ ሰውነቱ እየተገነባ እየተሟላ እየተሟላ መጣና በመጨረሻ ራስ ብቻ የላቸውም ሌላው አካላቸው ሙሉ ሆኖ ባየር ላይ እያዩ እህታቸው መጡ ሲመጡላቸው ጭንቅላቱን እንዲህ ብድግ ሲያረጉለት ሄዶ እንደማግኔት ገጭ ብሎ ይገጠማል ማለት ነው ሙሉ ኖርማል ሆነው እንደነበረ ጤናማ ሆነው አራቱም ቁጭ አሉ አጠገባቸው ማለት ነው በዚህ መልክ ለወዳጁ ኮርስ ሰጠ ስለዚህ ከዚህ በኋላ ሙታንን የኔ ጌታ ያስነሳል ብለህ ስትናገር ተረክን ነፍስህ ይሄው እንደዚህ ማረጉን አይቻለሁ ትናንትና ግን ነግሮኛል ነበረ አሁን ግን አይቻለሁ የሚለው ደረጃ ላይ እንዲደርሱ አደረጋቸው ማለት ነው ወአለም ان الله عزيز حكيم እና ከዚህ ተነስተህ ያንተ ጌታ አላህ የፈለገውን ነገር ላደርግ ከፈለገ አሸናፊ ነው እሱን የሚያጠት የሚያዳግት ነገር እንደሌለ በዚህ ኮርስ ተረርተሃል አይደለም አላቸው ሐኪም ጥበበኛ ነው ደግሞ ማንኛውንም ነገር በፈለገው መልክ ለመገጣጠም ለመመለስና ለማደስ ምንም ችግር የሌለበት መሆኑን በዚህ መልክ እናስረዳሃለን ብለን መልሱን በሰጠነው ጊዜ የሆነውን አውሳ ይላል ማለት ነው ይሄም ሌላ ታሪክ ነው ማለት ነው አራት በራሪዎች ታርደው ጭንቅላታቸው ተቀምጦ ሌላው አካላቸው ተጨቅጭቆና ተቦጫጭቆ ተቀደረ በላልቆ የነበረው አራት ጋራ ላይ ተበታትኖ ያንደገና ተፈላልጎና ተደማምሮ ወደ ነበረበት መመለስ ይህ ነው እንግዲህ ሙታን መነሳት የሚባለው በአይን ምስክርነት ብሎ ለወዳጁ መልሱን ሰጠ ማለት ነው ይህም ሌላ ማረጋገጫ ነው የታሪክ ማስረጃ ማለት ነው ይህንንም እንግዲህ የሰው ልጆች ያ ባጊዜው ያሉ ያው ተራሳቸው አንደበት ሰምተዋል ተነግሯቸዋል በጊዜ የሌሉ ግን ታሪክ ሆኗል ማለት ነው ያው አሁንም አላህ ታሪኩን አደሰው መለሰው ይህንን እንግዲህ ሲነግሯቸው አሁንም ሙታን መነሳቱን ማን አረጋገጠ ማን ሄዱ አየ የሚሉ ጅሎች አሁንም አልጠፉም ማለት ነው مثل الذين ينفقون اموالهم في سبيل الله ይላል ካሁን ቀደም ስለ ነፈቃት አላህ Subhanahu Wa Ta'ala من الذي يقرض الله قرضا حسنا فيضاعفه له اضعافا كثيره የሚል አያት አሳልፈን ነበር ነፈቃት في سبيل الله ሁል ጊዜ ጠቃሚ ነው ስለዚህ ትንሽ ሰጣችሁ ብዙ ማምረት ትችሉ ዘንዳ እና እኔ ታስር እስከ 70 እስከ 70 እስከ 700 والله يضاعف لمن يشاء ከዛም በላይ ስፍር ቁጥር ወደ ሌለው ጥፍርም እንዳ ልትሸጋገሩ ትችላላችሁ ብሎ ነበረ ማለት ነው ያንን ነገር አላህ Subhanahu Wa Ta'ala አሁን በምሳሌ ሊገልጽ ነው ማለት ነው ነፈቃ ያደረገ ሰው አባፈ ሙዳፋ ድርብርብ የሆነ ወረታ ይከፈለዋል ለሚለው በምሳሌ መልክ ገልጠዋል ዘላይ مثل الذين ينفقون اموالهم في سبيل الله እነዚያ ገንዘቦቻቸውን በአላህ መንገድ ላይ ሲጧትላ የታቸውን በመገዛትና በመታዘዝ ላይ የዘራቸውን የሚቸሩና የሚለግሱ የሆኑ ሰዎች የዚህ የወጫቸው ምሳሌ ከመሰለ ሀባ አለ ቅንጣት እንደዘራ ሰው ነው የሚቆጠርለት ይላል አንዲት ሪያል ሰጣ አይደለም አንድ ቦቀሎ ወይም አንድ ተምር ችግኝ እንደተከልክ እንውሰደው ይላል እና ይስተሐባ ምን ይሆናል ውጤቷ አንበተ ሰብአ ሰናቢለ ሰባት ዘለለቶችን ታበቅላለች ይላል እንግዲህ አንዳንድ አትክልቶች አንድ ፍሬ ተተክላለች ያቺ አንድ ፍሬ ተበቀለች በኋላ ተጎኗ ታፈላለች እንደገና ቅርንጫፍ ከጎን አንድ ይወጣል ደሞ ቆይት ብሎ ከጎን አንድ ይወጣል ዙሪያውን ችቦ ይሆናል እንደዚህ ገብስ አይታችሁ ከሆነ አንድ ገብስ ይበቅላል መጀመሪያ ኋላ ግን ችቦ ይሆናል እንደዚህ ማለት ነው አንዷ ፍሬ ሰባት ዘለለት ይሆናል ማለት ነው ግንዱ አንድ ነው በዛ መልክ እንደ ሰባት ዘለለት ያዲግና እንደገና መታጅ ያወጣል ማለት ነው ራስ ሲያወጣ ያ ቁርቡ ደግሞ በእያንዳንዱ ቁርብ ላይ በመቶ የሚቆጠሩ ፍሬዎች ይሰፍሩበታል ማለት ነው ሰባ ሰናቢለ ግንዱ መጀመሪያ ችቦ ሆኖ ሰባት ዘለለት አለው في ሱምቡላ በሰባቱ ዘለለት ሁሉ ሚአቱ ሐባ መቶ ፍሬ ያዝላል ማለት ነው እና በጣም አዳም ለም የሆነና ዳበረ ቦታ ላይ በሚበቅል ጊዜ ገብሱ ልክ እንደዚህ ይፈረከሳል ማለት ነው ዙሪያውን ችቦ ይሆንና ያድጋል አንድ ጭብጥ ይሆናል እንደዚህ ልታጭደው በምትይዝ ጊዜ አንዳንድ ጊዜ እንደውም በአንድ ጭብጥ የማይሞላ ጊዜ ይሆናል ማለት ነው ያ ሁሉ አድጎ እንደገና ጭንቅላት መታጅ ሲያወጣ በመታጁ ላይ ያለውን ፍሬ ሀባውን ብትቆጥረው አንድ ጭንቅላት ላይ ብቻ መቶ ፍሬ ታገኛለህ ማለት ነው ሱብሃንአላህ ከአንዲት ፍሬ መጀመሪያ በሰባት ተበዛ ሰባት እንደገና ወደ መቶ ሲባዛ ምን ሆነ ሰባት መቶ ሆነ ማለት ነው መነሻው አንዲት ነበረች አንዲት ፍሬ ሰጥተህ ሰባት መቶ ፍሬ ታመርታለ ማለት ነው እና በዚህ መልክ ነው አላህ Subhanahu Wa Ta'ala ለወዳጆቹ ወርታውን የሚከፍለው ስለዚህ ፊሰቢልላህ ምግብም ይሁን ጥሬ ገንዘብም ይሁን አልባሳትም ይሁን መሳሪያም ይሁን አላህ ለሚወደው ቅዱስ ዓላማ ያበረከተ ሰው የዚህ አይነት ውጤት ነው የሚያገኘው ይላል ማለት ነው والله ضعيف لمن يشاء አላህ Subhanahu Wa Ta'ala ለሻለት ሰው ከዛም በላይ ደራርቦ ሊጨምርለት ይችላል ይሄ ለምሳሌ እንጂ 700 ጣራው ገደቡም አይደለም ማለት ነው 700ም አልፎ ከዛም በላይ የፈለገውን ያህል ሊጨምርለት ይችላል والله واسع عليم الله سبحانه وتعالى واسع الفضل ትሩፋቱ በጣም ሰፊ ነው ጌታ አንድ ሊሰጥ ከፈለገ ምንም የርዙቁ من يشاء بغير حساب እንደሚለው ያለ ስሌት ያለ ሂሳብ ዝም ብሎ ሊሰጥህም ይችላል ማለት ነው ይገነበረበት ስለዚህ በአላህ መንገድ አውጡ በምላችሁ ጊዜ አሁን እናንተ የሚሰማችሁ ያቺ ኪታችሁ ያለችው ትንሽ ነገር የምናጣ ነው የሚመስላችሁ ውጤቱ ግን ምን እንደሚሆን አታውቁም ስለዚህ ውጤቱን ላሳውቃችሁ ድፍረት እንዲሰማችሁ ማለቱ ነው አንድ አባ ሰጥቶ ማን ነው ሰው እስቲ አንድ ብር ሰጥቶ 700 ብር ከፍለው አደው ይባል ይሄን አይነት ቸል ብሎ ሊያልፍ የሚችል ሰው አለ አንም የለም ማለት ነው ይሄ ከሆነ ደግሞ አላህ Subhanahu Wa Ta'ala የሚጋብዛችሁ ለራሳችሁ ጥቅም ነው አንድ አባት ቦታለ መጀመሪያ በሰባት ያባዘዋል ሰባት በመቶ በእያንዳንዱ ድመታጅ ላይ ሰባት መቶ መቶ እንዳፈራ እናደርጋለን ከዛም በላይ ካስፈልገን ጨምርበታለን በዚህ መልክ ነው ለመነዳችሁ የምፈልገው ይላል ማለት ነው ማፊ ሰቢልላህ ማለት ኢላ ማለት ነው ለሚስኪን ልሰጠው ይችላል ለፈቂር ሊሆን ይችላል አይነ ስውሩ ለየቲሙ ለደካማው ከዛ አልፎ ደግሞ ቢሰቢልላህ የሚለው ብዙ ጊዜ ጃር ጋር ይገናኛል ማለት ነው ያአላህ ወዳጆች የጌታቸውን አላማ ከፍ ለማድረግ እስላምን ለመታደግ በሚንቀሳቀሱ ጊዜ ትጥቅና ስንቅ ሲገዳቸው አይዟችሁ እኔ እችን ረዳለሁ ብለው ወርወር ካደረካት ያቺ ቦታ ላይ ይሄን አይነት ውጤት ታገኛለህ ኢላላ አላህ Subhanahu Wa Ta'ala والله يضاعف لمن يشاء الله ለፈለገው ሰው ከዚህም በላይ ጨምሮና ደርቦ ሊሰጠው ይችላል والله واسع عليم ጌታ ቱርፋቱ በጣም ሰፊ ነው የስጦታ የሚለካ የሚደካ አይደለም ለማን እንደሚሰጥ ለምን እንደሚሰጥም ያውቃል ለኔ ብሎ የሰጡትን በዱንያ ወላ አኺራ ካሳቸውን እሰጣቸዋለሁኝ ስሰጣቸውም ደግሞ ምን ያህል እንደምሰጣቸው እኔ ነኝ ማጠው ይላል ማለት ነው ስለዚህ ይህንን እንግዲህ አውቆ ማንኛውም ሙእሚን የሆነ ሰው ቢኩል ዘማኒ ወመካን አላህ በሚወደው መሽሮ ላይ መሳተፍ ያለበት መሆኑን ተሽየ ለማረግ ለማበረታታት ነው ይሄንን አያት በዚህ መልኩ የቀረጸው ማለት ነው እንደገና ለፊሰቢልላህ አንድ ሰው ወጭ በሚያደርግበት ጊዜ ወጭ በሚያደርግ ጊዜ የተለያዩ ምቾች አሉ ተውሳኮች ይፈጠራሉ ያ የሰጠው ነገር ፍሬያማ እንዳይሆንና ጥፍድርም እንዳይኖርህ የሚያደናቅፉና ሊያፈሽሉ የሚችሉ ነገሮች ስላሉ እነዛንም እንዲታውቅና እንዲተነቀቅ ለማድረግ الذين ينفقون اموالهم ማለት እነዚያ ገንዘባቸውን የሚለግሱ የሆኑ ሰዎች እኔ ባዘዝኳቸው መስክ ገንዘባቸውን ወጭ የሚያደርጉት ይላል ቢሰቢልላህ በአላህ መንገድ ثم لا يتبعون ما انفقوا ያን ያወጡትን ገንዘብ ታዲያ የማያስከትሉ የሆኑት መና መመጻደቅ ነው ይላል ሰጠት ያበቃ እኔ እኮ እንዲያድርጋለሁ እኔ እንዲያርጋለሁ እያልክ በየመድረኩ ዝም ብለህ ለዝና ምርጫ ካደረከው ያ ምች መጥቶታል ማለት ነው ለኔ ብለህ ከሆነ እንደዚህ ማድረግ የለብህም እኔ እናንተ እንተዋወቃለን ለኔ ብለህ ነው የሰጠኸው እኔ ፍዱንያ ወላ አኺራ ወረታን እሰጣለሁ በእኔ ስም ሰጥተህ ያበቃ እንደገና በተገኘው መድረክ ሁሉ እኛ እኮ እንዲህ አደርገናል እያልክ ጉራ የምትነፋ ከሆነ ያ ጉዳይ ነው ለይስሙልኝና ለይውልኝ ነው ያደረከው እሱ ላይ የለውበትም ነገር አረቡ ቀርቶ መሰረቱንም አላውቅልህም ነው የሚለው ማለት ነው ብዙ ሰዎችም የሚሳሳቱት እዚህ ላይ ነው እዚህ ነሻት ይሰማቸዋል ማለት ነው ይሄና አላድርጋለሁ እና ዝም ትላላችሁ እንደ እያለ ለጉራ ሰዎችን ለማስጨነቅና ለማዋከብ ይጠቀምበታል ይሄ መሆን የለበትም እኔ የተቻለኝ ለአድርጋለሁ ከዛ በኋላ ለጌታ ብዬ እስከሰራው ድረስ ማንም ሰው እንዲያቀልኝ ማድረግ የለብኝም ማለት ነው እና ثم لا يسعون من من ማለት መመጻደቅ ማለት ነው የሰጠውን ክፍል እንደ አንተ ብዙ ውለታ እንደዋልክለት ሊሰማ አይገባም ማለት ነው እንዲያርገንላችሁ እንዲደግፈናችሁ ሊደግፈናችሁ አይባልም ማለት ነው ያንን ታልክ አበላሸው ማን የሰራውን ስራ ለአላህ ብለህ ተሰጠ ለአንተ ለራስ ነው የሰጠው ሌላ ሰው ተጠቃሚ ለጊዜው የተራበ ሰው ሊበል ይበላው ይችላል ግን አንተ ነው ተጠቃሚው ከሱ የበለጠ አባአፈ ሙዳአፋ የምታገኘው ያን ነገር እንደገና ሰዎችን ያርገላችሁ እንዲሰርችላችሁ ታልክ ለዛ ሰው ማሸማቀቅ ያስከትላል ማለት ነው እንኳንኛ ተረጅ ታረጋቸውና አንተ አለቃነት ትጭንባቸዋለህ ስለዚህ ሞራላቸው ይነካል በዛ ምክንያት ሊጠፋብህ ይችላል አጅሩ ያን አላደረክ ከሆነ ነው ይሄን ስጦታ መስጠት ይላል አላህ Subhanahu Ta'ala ወላ አዛ አዛም ደግሞ አላደረገ ከሆነ ነው ማለት ነው የመጀመሪያው በቀጥታ የሰጠውን ነገር እያንጸባረቀ ራሱን እያወደሰ ያው ጉራ የሚገዛበት ከሆነ ማለት ነው አዛ ማለት ደግሞ በጃዙር ማለት ነው ሰጠውኝ እንዳደረኩኝ አላልከም ግን ያ የሰጠውን ክፍል ትጎነጥለዋለህ ማለት ነው አንተ እንግዲህ በጎረቤት አንድ ምስኪን ካለ የተወሰነ ነገር ትሰጠዋለህ በሚቸግረው ጊዜ ግን በሆነ ባልሆነው አንድ ስራ በሚፈልግ ጊዜ ገለን ጥሩ ትላለህ ወዲያ ተከፍለዋለህ ማለት ነው እንደዚህ ነገር ቸግሮ ነበር ሊወጣ ታይድልናል ይላል ይተውለታል ነበር እንዲህ ማለት ይችላል ነገር ባንድ ነገር ይጠራል እንደዚህ ፈልጌ ነበር አታደርግልኝ ለዚህ ምን ማለት ነው እኛ እየረዳነ ነው አንተስ ምን ታረጋግልናለህ ማለት እኮ ነው ያ ሰው የሰውለታ ስላለበት የራሱን ስታ በተሰብቶ የራሱን ስራ ትቶ ላንተ እንግዲህ ሲዳስል ይውላል ማለት ነው አዛ ደረስከው ማለት ነው ካላ ብለ ከሆነ የሰጠው ከምን ነው ያምታስከፍለኝ ሰውዬ ለምን ነው የምታሰቃየው ላላ ብለ ሰጠው ወረታን ካላ ትቀበላለህ ከሱ ምን አለህ ግን ብዙ ሰዎች እንደዚህ ነው እንደውም አፋቸው ሞልተው አንተ ደግሞ ይሉንታ የለም እኛ ስንት ያደረግልን ይላል ተነጭራሹ ማለት ነው ያ ካደረከው ምን ፋይዳ አለው አውሎ ንፋስ ወሰደው ማለት ነው ና አዛ ያላደረጉ ከሆነ ተመጽዋቹን የሚያስጠቅ ነገር አላደረጉ ከሆነ ነው ያ ካደረክ አንተ ራስህ አበላሽተዋል ማለት ነው ለሁም አጅሩም እንደ አይነቱን እንግዲህ የምች እንዳይመታው ጠብቀው በትክክል ጌታ በሚወደውና በሚፈልገው መልኩ የሰጡና ስራቸውን የደበቁ የሆኑት ለነሱ ነው ካንዲ በአስር ከአስር ወደ ሰባ ከሰባ ወደ ሰባት መቶ እየተጨማመረና እየተደራረበ ወረታቸው ያድጋል ያልኩት የዛ አይነት ተውሳክ ላላስከተሉ ሰጭት ናቸው ይህን ያደረጉማ ከሆኑ ራሳቸው በራሳቸው አበላሽተዋል ይላል ማለት ነው እና ለእንዲህ አይነቶቹ ሰጮች ጥንቁቆች ናቸውና ለሁም አጅሩሁም ለነሱ ተገቢው መንዳቸው አላቸው ወይም ወረታቸው ይከፈላቸዋል ማለት ነው እንደ ረቢህም በጌታቸው ዘንዳ በሚገባ ወረታቸው ይከፈላቸዋል እነዛኞቹ ግን በመንና ባዕዳ ተጠቃሚዎቹን እያስተቃዩ ነው ያሉት በጃዙር እያስከፈሉ ነው ማለት ነው እያስከፈሏቸው ስለሆነ እኔ ምን አገባኝ ከኔ ምንም ፋይል የለህም ማለት ነው ግን ለኔ ብለህ ሰጣል ያ የሰጠው ሰውዬ እንደማታቀው ምንም ነገር በቀጣም ሆነ በተዘዋሪ ከሱ የምትፈልገው ነገር የለም ያ ከሆነ ነው እኔ ጋራ ኮንትራት የሚሰራው አለበለዚያ ለዚህ በዛ ሰውዬ ላይ አንድ ተጽኖ የምታደርግ ከሆነ የምትመጻደቅበት ከሆነ ወይም ደግሞ የሆነ ያልሆነ ስራ እያዘዝክ የምታለፋው ከሆነ ያ ራስ ያው ሂሳብክን እሱ ጋር ያወራረን ስለሆነ እኔ የለውበት ይላል ማለት ነው እንደ አይነቶቹ ጥንቁቃን ከሆኑ ግን ለሁም አጅሩም እንደ ረብህም ከፍጡር ጋራ ምንም ግንኙነት የላቸውም እኔ ጌታቸው ጋራ ቁርጥራቸውን ይቀጥላሉ ተገቢ ምንዳቸውንም ያገኛሉ ወላ خوفን عليهم እና ይህንን አዳብ ነፈቃ ያደረጉ ከሆኑ ያ ገንዘባችን ወጥቶ ከስሮ ይቀራል ብለው ምንም የሚያሰጋቸው ነገር የለም በማንን ካሚል ሰጣቸዋለሁ ይላል ማለት ነው ወላሁም ያህዘኑን የሚያዝኑበትም ምክንያት የለም ወላ خوفን عليهم ማለት የሚያሰጋቸው ነገር ያጋጥመናል ብለው አይፍሩ እርግጠኛ ነኝ ማለት ነው የሚያሳዝንም ደግሞ ጥቅም አመልጦን ያ ነገር ኪሳራ ላይ እንወድቃለን ብለውም አይዘኑ ሙሉ በሙሉ የነዚህን ሰዎች ወረታ ለመክፈል ዝግጁ ነኝ ይላል ማለት ነው ራሳቸው ግን ያላግባብ ፍርአቱን አፋልተው ችግር ላይ ከወደቁ ፈላተሩ መነ ኢላ ነፍሰክ ነው የሚሆነው ነው የሚለው ስለዚህ እንግዲህ አላህ Subhanahu Wa Ta'ala መጀመሪያ የምንሰጠውን ነገር ለሱ ብለን በእخلاص እንድንሰጥ የሚሰጠው ገንዘብ ደግሞ ጠይብ እንዲሆን በሐላል ከስበ ያፈራው መሆን አለበት ከቢስ ለከቢስ ከሆነ እነላህ ጠይቡ لا يقبل الا طيبا አንዳንድ ሰው ከማንም ዘርፎ ሰርቆ አጭበርብሮ እንደገና መጥዋት ሲሰጣ ነው ከዛ ቀምጣ ለዛ ሰጠ ማለት ነው አንተ አቃዋሽ ነህ ገንዘቡ ያንተ አይደለም ሌላ ሰው ሀቅ ወስደህ ለሌላው ከሆነ በዛ አጅር አታገኝም ማለት ነው አንዳንዱ ደግሞ ይሰጣል የራሱ ገንዘብ ነበረ ግን ልማዱ ሆኖ ጉረኛ ነው ሁልጊዜ እንዲያርገን እንዲሰርተን ማለት ያበዛል ይሄም ሌላው ችግር ነው ማለት ነው አንዳንዱ ደግሞ ተረጁን ተጠቃሚውን ሰውዬ በሆነ ባልሆነ ነገር ያዋክበዋል ይሄም ሌላው ችግር ነው ማለት ነው እነዚህ ሁሉ ነገሮች ጠንቆች ሳይኖሩ ግን ለኔ ለጌታው ለአላህ ብለ ሰርተ ከሆነ ያ ነገር በምንም አይነት አይከስርብህም የሚያሰጋ የሚያስፈራ የሚያሳዝን ነገር የለም ኢላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ይሄንን ለአዳቡን ጠብቀን ያወጣናት ነገር ትንሽ እንኳን ብትሆን በአላህ ዘንድ ትልቅ ትሆናለች እያደገች ትሆናለች አንድ የፈረስ ግልገል ይመስላል ብለው ነብዩ እንደገለጹት በምሳሌ ማለት ነው ለይ ረቢ ለሰለቀተ አሃዲኩም ከማ ይረቢ አሃዱኩም ፉሉ አሉ አላህ አንዲት ትንሽ ነገር አንዲት ብር አንዲት ወይም ዕቃ ወይም አንዲት ልብስ ስለተቸገረ ያበረከት እንደሆነ በእኽላስ ለአላህ ብለህ ካደረካት ያችን ነገር ራሷ እንዳለች አይደለም ያስቀምጥልህ ሁሉም እንደምታንከበከቡና እንደምታሳደግ ሁሉም ማለት የፈረስ ግልገል ማለት ነው የፈረስ ግልገል በጣም ውድ ነው ፈረሶች ብዙ አይወልዱም በሚወልዱ ጊዜ ጨቅላቸው ይፈለጋል በጥሩ ዋጋ ለመሸጥ ሰውየው ክብካቤ ያደርጋል ጧት ማታ ቀለቡን ምኑ የሚያስፈልገውን ነገር ሁሉ ሲያረግለት ከእድሜው ቀድሞ ቶሎ ፋጥሮ ያድጋል ማለት ነው እንክብካቤ ስለሚደረግለት አሁንም አንድ ሙስሊም የሆነ ሰው ትክክለኛ ምጽዋት በሚያደርግበት ጊዜ ያችን ሰደቃውን አላህ ተቀብሎት ከሆነ ያችን ሰደቃ አንድ ሪያል ናት አንድ ሪያል ዛሬ ፈታል ነገ ተዛትልህም ጭራሹን አንዴ ብለህም አታስብም ረስተሃታል አላህ ዘንድ ግን አትረሳም እንደዛ እንደ ይገል ልጅን ልዩ እንክብካቤ ይደረግላታል ማለት ነው ዛሬ የሚያልጥ ጨምሩበት ይባላል መዝገቡ ላይ ነገ ይሄን ጨምሩበት ይባላል ዘየውል ቂያማ ሲሆን ግን አንዷ ሪያል ጋራ ተራራ መስላት መጣለች ተቁጥር አልፎ ማለት ነው ያነ ጀሃድ ያንተ ስራ ነው ሲባል ማመን ያቀተዋል እኔ ምን ሰርቼ ነው ይሄን ያህል አጅር ያገኘሁት የወርቅ የአልማዝ የህንፃ እንደ ፀሐይ የሚበራ ጀነት ላይ የተንቀለቀለ ታያለ አቤት ይሄ የማን እድለኛ ነው የማን ሊሆን ይችላል ያንተ ቢሆን ምን ይመስልሃል ይላል ያንተ እኮ ነው ይደረግጣል ሰው እኔ ይሄንን የሚያስገኝ ነገር መቼ ሰርቼ ይከራከራል አንዴ እንደዚህ አንድ ትሬና ለተራበ ሰው አልሰጠህም እንደዚህ ቦታ ይለዋል አውጥታለን በዛ ከዛው እኮ ይሄን እና ይሄን እንግዲህ ለማገኘት አንድ ሰው መጀመሪያ መስጠት መድፈር አለበት ልማድ ማድረግ አለበት ትንሽ ነገርም ብትሆን እንኳን ማለት አይጎዳንም ግን ያንን የምንሰራውን ነገር ደግሞ የሚያባሽ ነገር የሚያከስም ነገር እንዳይመጣ መጠንቀቅ ይኖራል ይህ ከሆነ ምንም አትፍሩ ምንም አትዘኑ በእኔ በኩል የሚጎልባችሁ ነገር የለም እያለ በማን እየሰጠ ነው አላህ ወሰለላሁ ዐለይሂ ነብዩ ይላልካ